العالمين والصلاة والسلام على رسول الله ድምፅን ከፈት ብስምላህ ወልሐምዱሊላህ ወሰላቱ ወሰላም አላ ረሱልላህ በለው بسم الله الحمد لله رب العالمين والصلاة والسلام على رسول الله ሰለላሁ ዐለይሂ ወሰለም وعلى الصراط እሺ أي ويشفع النبي صلى الله عليه وسلم እሺ ሸምጋነት ይጠይቃሉ ወይም ደግሞ አማላጅነት ያደርጋሉ እሺ ሊልሙእሚኒን للمؤمنين ሊልሙዋሂዲን በለው ሊልሙዋሂዲን على أين نور؟ مرورهم على الصراط ኑሩ ማያ ጠዋት ደውሎ ነበረ አቡ ፋጢማ طيب እሺ ሐለ ሙሩርህም ስጓዙ ማለት እኮ ነው በስራት ላይ ለሚጋዙ ሰዎች አይዋ አምሸምጋነት ይጠይቃሉ ማለት ነው እሺ ويشفع لمن دخل النار እዚህ ላይ ደግሞ بإخراجها ስራጥ ላይ ምን እንደምታውቁ هو الذي نصب بين الجنة والنار በእሳትና በአዛብና በጀነት መካከል ነው የተደረገ ይህ ስራጥ በዚህ መካከል ወሚንሁም ሙንከቢሹን እንደ ታኮ ነገር ደግሞ የሚደረግበት ሰው አለው። ከልበርቅ እንደ መብረቅ የሚያልፍ አለው። በፈረስ የሚያልፍ አለው። ሌሎቹ ደግሞ ዝም ብሎ እንደ ዳዴ እያሉ የሚያልፉም አሉ። ለእነዚህ እኮ ነው ሸፋዓ የሚደረግላቸው። ሊልሙዋሒዲን ነው። እንተብሁ ለይስ ልሙብተዲን አይደለም። እሺ ለይስ ልሙብተዲን አይደለም። ሁለተኛ بإخراجها ደግሞ من النار. ወይሽፈው ሊመን ደኸለ ናረ ሙዋሂድ ሆነው አቂዳ አለው ነገር ግን ጫት ስለሚቅም ወይም አንዳንድ ነገሮችን ደግሞ ስለሚያደርግ ጀሃነም ውስጥ ገብቷል ወላኪን ፊ ቀልቢሂ ዋህዳኒየት አላህ አዘ ወጀል እም ለነሱም ሸፋ ይደረግ ለኢሳት ውስጥ ለሚገቡ ለገቡ ሸፋ ይደረግላቸዋል እሺ إذا كان من أهل التوحيد ሰው من الموحدين بلو إذا كان من أهل التوحيد إلى ذهن من حديث صحيحا يسوع أقامو صحيح كونه فيشفع على ليس الصراط إذا مر. عند ጊዜ ደግሞ مع تبليغيين عند ጊዜ ደግሞ مع الإخوانيين عند ጊዜ ደግሞ مع المعتزلة عند ጊዜ مع الصوفية እንዳለም مستقيمين توحيد على العقيدة ትክክለኛ بأسماء وصفاته ነው ይሄን እሺም ويشفع على الصراط إذا አለ مر ተውሂድ الناس የሚባለው عليه. ማንኛውም ሰው አሁን ስታየው ይሄ ከበሮ የለም እንዴ ድቤ የሚባል ከበሮ ዱፍ አለዚነ ያዕለሙና ስለዚህ ከበሮ የሚያውቁና ይሄ የሚጠቀሙት ወይም ደግሞ የሚያውቁ ዝም ብሎ የተካተሉ ፈርቁን በይነ ዛለከ ዝም ብሎ ስለ አንዳንድ ደግሞ ሰዎች አዲስ አበባ አሁን ሐሙስ ቀን ስትመለከቱ ይሄ ከበሮ ይመታል መስጂድ ውስጥ ሐሙስ ቀን ወላ አድሪ ሙምኪን እስካሁንም ሳይሆን አይቀርም። ይህ ሰውየው ማን ነው? ጣራ የሚባል ዘንዶ ጣሃ አይደለም ጠራ ነው ዘንዶ ከሱ ጋር ደግሞ የሚዘፍኑ ሀኡላ እንደ ላ ነቁል ለሁም ሙብተዲዕ እና እንላቸውም አላወቁም። ሰውየው ግን እያወቀ እኮ ነው። ወሐከም አለይ ዶክተር ጄላንና ሼህ ሙሐመድ ጣሂር የሚባል አስራ አንድ የናዝሬት ኢማም ደግሞ ካፍር ብሎ በሱ ላይ እንትና ሁክም አድርጓል። ምትል ሀኡላ ለይስ አሁን ተውሂድ አህለ ተውሂድ አይደለም። እነዚህ እነዚህ ከበሮ የሚመቱት ለይሱ ምን አህለ ተውሂድ እም ليسوا من اهل التوحيد انتبهوا ሐቂቀተን ሰውየው ጥሩ ሰው አይደለም ዘንዶ ነው ሴጣን ነው ማግደሉ ጃይዝ ነው في الاسلاميه እሱም መግደል ጃይዝ ነው እም እኔ አይደለም ስንቶች ናቸው እንደውም ሐከሙ አለይ ዶክተር ጀላንን ሐከም አለይ بالكفر ايوه እንደውም ኮሙ ጫሎ ለጀላባን አሲምባን ኢሎ ኤር ጀላባን ጀላባን አሃ ኢስ በቃ በነቤራ እም ላ ነስብ المال ነው ለገንዘብ ብሎ እኮ ነው የሚጣመም እንጂ ጥሩ ሳለም እም ከሱ በፊት የነበሩ ዙል መካና ታውቃላችሁ ጥሩ ናቸው ስልጤ ናቸው ጥሩ ሰው ናቸው በጣም ጥሩ ሰው ናቸው እውነቴ እኮ ነው ለይስ ሙብተዲአ ሆነው ውስጥ አይገቡም ወላ መነጀ ሰይ ውስጥ አይገቡም በዚህ መካከል ነው ወላሂ እኔ አምዳሁ ይወድሳል፣ ጥሩ ሰው ናቸው። ወላ ሀጅ ማመታኒም እንደዛ ነው። አማ ሀዛ ሱብሃንአላህ፣ አላህ ደግሞ አላህ ያንሳው፣ ጥሩ ሰው አይደለም። ለው ከፈርተሁ የኩፍርናን እንዳለ አሟልቷል። አይወ ነዓም የለ ለይሰ ምን አህል ተውሂድ ማለት አይደለም። ጫትን የሚቅም ሲጋራ የሚያጢስ ሙንከራቶቹን ሁሉ የሚሰራ ሰው ለይሰ ምን አህል ተውሂድ الذين دخلوا كبائر ወይም አንዳንድ ነገሮች شرب الخمر ዝሙ ሰርተዋል። ለዚህ እኮ ነው ጀሃነም የገቡት። إن شاء غفر له إن شاء عذبهم ነው የሚለው። أما هؤلاء ليسوا داخلين في المشيئة ይ مشرك ና مبتدعة ليسوا داخلين في المشيئة ውስጥ አይገቡም። ይወቁ ይችኛውን እሺ የለም ሰዎቹ በዛ ላይ በ صراط ላይ በሚያልፉ ጊዜ ነቢዩ ስለ ስለም አማኝነት ይጠይቃሉ ማለት እኮ ነው። ተጠጋጉ እነዚህ አስገቡት። ማን ማንና ማን ጠጋ ብለው ግባው ሐልቃ ረህመት ሐልቃ ውስጥ ማግባት አለበት። ፈይሽፈኡ ነቢዩ ሰለላሁ ዐለይሂ ወሰለም አማላጅነት ያደርጋሉ ወይም ሸምጋነት ያደርጋሉ። አለ ሲራጥ ሲራጥ ውስጥ ለሚያልፉ ሲራጥ ላይ ለሚያልፉ ሰዎች ሸምጋነት ይደረግላቸዋል። ወሁወ ሲራጥ ማለት ሲራጥ ማለት ጅስሩን ድልድይ ነው። አልመንሱቡ የተደረገው እይወ በጀሃነም ላይ የተደረገው አላ ዛህሪ በለው መትን የሚለው አላ ዛህሪ አላ ዛህሪ በለው ጀርባ ማተኮ ነው። በጀሃነም ጀርባ ላይ የተደረገው ማተኮ ነው። ይሄ ድልድዩ የሙሩና ሰዎቹ በዚህ ድልድል ላይ ያልፋሉ። አላ ቀድሪ አዕማልም እንደየስራቸው ነው። ኢዛ ካነ ዓቢደን ሊላሂ አዘወጀላ ከልበርቅ እንደ መብረቅ እንደ ፈረስ ከዛ ደግሞ በእግር ከዛ ባዳዴ ኢላ አክር እነዚህ እኮ ነው አላ ቀድር አማለህም ነስአል ላህ ሰላመተ ምንሁም እሺ ያው ደግሞ አመጣ እሱ ፈምንሁም ከነዚህ ከጀሃነም ላይ ወይም ደግሞ ከስራት ላይ ከሚያልፉ መን የሙሩ የሚያልፍ ሰው አለ ከለምህል በሰር እንደ እንደዚህ ያን ጭፍታም ነው እ ልምታ ውልብታ ወይ እርግብታ በደንብ የትኛው ትክክለኛ አማርኛ እስቲ ንገሩኝ እስቲ አያውቁም ብላችሁ እንትና ነው እ? በደንብ አያውቁም ብላችሁ እንትና ነው እ? አይደለም ናም እሺ ومنهم من يمر كالبرق لمس يقول لمس هكذا خلاص أنا آتيك به قبل أن يرتد إليك طرفك لا لم ده القرآن ውስጥ እ አይንን ሳትጨፍነው ማለት እኮ ነው امم واضح ነው واضح طيب ومنهم من يمر እንደ መብረቅ ደግሞ የሚያልፍ አለው امم ومنهم من يمر كالريح እንደ ንፋስ ማለት እኮ ነው ومنهم من يمر كالفرس الجواد ከልፈረስ الجواد እንደ ተገ እንደ ደግሞ እንደ ተቀለበው ፈረስ ማለት እኮ ነው አልጀዋድ ማለት እንደ ተቀለበው ፈረስ አይዋ ለአንድ ወር ለምናምን ደግሞ እንደ ተቀለበው ፈረስ ማለት ነው እሺ እንደ ተ- የተዳለበው እም طيب ومنهم ومنهم من يمر ከሩካብ الإبل አይዋ ግመልን ደግሞ ጋልበው የሚያልፉ አሉ እንደዚህ አይነት ومنهم من يعود عدوا አይዋ ዳዴ የሚል አለው እንደዚህ እንደ ህፃን እም ومنهم من يمشي مشيا አይዋ እዚህ ላይ ምንሁም መን ያዕዱ አድዋን የሚለው ሁለት ኢባራ አለው ቀስ ብሎ የሚያልፍ ቀስ ብሎ የሚያልፍ አለው የቅድሙ ይሻላል የቅድሙ ነው መን ያዕዱ አድዋን ማለት ዳዴ ብሎ የሚያልፍ አለው ወይም በእግሩ የሚሄድ አለው ወሚንሁም መን የዝሐፉ ወሚንሁም መን የሚሄድ ሰው አለ እሺ ማሄድ ማለት እኮ ነው ዘሐፋን ይሄ ምንድን ነው እንደ ባብ እንደዚህ የሚሄድ ምንድን ነው አይዋ ምን የተንፋቀቀ ነው እንደዚህ ያለው ያው ከነሱ ስሙና እንትና በለው እሺ ሌላ ደግሞ የሚያልፍ አለ ወመን ዩቅጠፉ የሚቦጨር ሳለ ወይልቃ ፊ ጀሃነም ከተቦጨረ በኋላ ጀሃነም ውስጥ የሚወረወር ሳለ ሁሉ الخلائق ተሞሩ እያንዳንዱ አንቢያም ቢሆን ሁሉም ደግሞ እያንዳንዱ መክሉቆቹ ያልፋሉ እና ለላ እሺ አላ ሀዛ አልጅስር በለው በዚህ ድልድይ- ድልድይ ይላል በዚህ ድልድይ ይላል ማለት እኮ ነው المؤمنون والكفار ሁሉም ደግሞ ወላ ዩንጂህም ولا ينجي ولا ينجيهم የሚያወጣቸው إلا የሚያድናቸው ነገር የለም እንደ ስራቸው በስተቀር የለም ማለት እኮ ነው ሱብሃንአላህ ወማ ሚንኩም ኢላ ዋሪዱሃ ወኢን ሚንኩም ኢላ ዋሪዱሃ ካነ ረብከ ሐትመን መቅድያ ወኢን ሚንኩም ይላል ከእናንተ መክሉቆቹ አንቢያ ይሁን ሐጂ ይሁን ዓሊም ይሁን ጣሊብ ልዕልም ይሁን ሴት ኢላ አክር ومنكم ما منكم ማለት እኮ ነው። ከእናንተ አይደለም ማንኛውም ማንኛውም ሰው በዛ ሳያልፍ አይቀርም ማለት እኮ ነው። إلا واردها ሳይመጣ አይቀርም። سبحان الله አንተ ነብይ ነው አንተ ኢላ አክር ላ እሺ يعني على الصراط በ الصراط ላይ ማለት እኮ ነው። وإن ما منكم ማለት እኮ ነው። إن የምትለዋ ما منكم ከእናንተ አይደለም إلا واردها ሳይመጣ አይቀርም። ኢላ ዋሪዱሃ ሳይመጣ አይቀርም። ካና ማምጣቱ በአላህ ላይ ሐትመን ዋጅብ ነው፣ ግዴታ ነው በአላህ ላይ መቅድያን የተደረገ የተፈረደ ማለት እኮ ነው። ተፈርዷል ማለት እኮ ነው። ማንም ሰው በዛ እንደሚያልፍ ተደርጓል ማለት እኮ ነው። አይቀርም። ዋጅቡ ግዴታ የሚለው እዚህ ላይ አላህ ወለዚ ኦጀባ ለነፍሲ ነው እንጂ አላህ ነው በራሱ ላይ ዋጅባ ግዴታ ያደረገው እንጂ ግድ የሚባል በአላህ ላይ የለም። እንተብሁ እዚህ ላይ ካነ ሐትመን ዋጅብ ነው መቅድያን የተደረገው ማለት እኮ ነው ተፈርዷል እከሌ በዛ ያልፋል واضح يا اخوان طيب ثم ننجي الذين اتقوا طيب ثم ننجي الذين اتقوا ጀሃነም ውስጥ ለደም- ጀሃነም ላይ ከሚያልፉ ደግሞ እን- እንድናዋለን እናወጣለን الذين اتقوا እኛን የፈሩን ሰ- ጥሩ ስራ የሰሩ ማለት እኮ ነው እሺ ወነዘሩ الظالمين يا جسيا ወነዘሩ ዛሊሚን ዛሊሞችን እንተዋለን። ነፍስዮችን የበደሉ ራሳቸውን ነፍስያ የበደሉ ጥሩ ነገር ያልሰሩ ሙንከራት የሰሩ ደግሞ እንተዋቸዋለን። ነዘሩ ማለት ነትርኩ በለው አዛሊሚነ ፊሃ ጅትያ እንዲህ እንደሄዱ ማለት በዳዴ እንደሄዱ እናረጋለን ማለት እኮ እንደዚህ እንደሄዱ እንደሄዱ እናረጋቸዋለን ያል በዳዴ እንዲሄዱ እናረጋቸዋለን ዋضح ነው ያኸዋን ጅትያ ማለት ተንበርክኮ እንዲሄዱ በለው እዛ ላይ ተንበርክኮ እንዲሄዱ እናረጋቸዋለን ይላል ግልጽ ነው እዚህ ላይ እ ليس واضح ما واضح مو واضح ከቅድሙ ዛህ ምንድን ነው ያልከው ዛህ እ መሳብ እ መንፋቀቅና መሳብ መሳብ መሳብ መሳብ ዝም ብሎ እንትን አለ እም እንደዚህ በምን አዎ እንደከብድ ያው እንደ ኢባን ማለት እኮ እንደዚህ ታይ ይበላ። እሺ ገብቷል። ፈላ እንጁ ከዚህ የሚወጣ የሚድን ሰው የለም ማለት እኮ ነው። ኢላ አህሉ ተቅዋ አላህን የፈሩ ሰዎች በስተቀር። እሺ በቀር ፈኢንሁም ያህሊኩን እዛው እዛው ደግሞ ይጠፋሉ ማለት እኮ ነው። ሀላክ ይደርሱባቸዋል። ሀላክ ይደርሱባቸዋል ማለት እኮ ነው። በማ ላይ በኩፋር ላይ ማለት እኮ ነው። ሰሌን ከየት ነው ያገኛቸው ሰውየው? ማሻአላህ ጥሩ ነው። وعليكم الله السلام ورحمة الله أيها نور تفضل إذا حسب الأعمال ማለት ሌላ ሐዲስ ደግሞ እዚህ ላይ የምለው ይይ ከጀሃነም የሚያወጣ ነገር የለም የአላህ rahmat ይላል እዚህ ላይ ደግሞ ስራ ይላል አልተጋጨም በኒ አደምን ከጀሃነም የሚያወጣው የሚያድን ይምድም ምንድነው ስራ ነው ላ ሌላ ቦታ ማንኛውም ሰው ደግሞ የሚያወጣ የሚድን የለም የአላህ ረህመቱ ዝነቱ ይላል። አልተጋጨም። ካልተጋጨ እና እሺ እንለፍ። አልገባችሁም ጥያቄው እ ላንተ ነው ገባው ለሱ እሺ ያልገባችሁ እዚህ እዚህ ላይ ሹፍ ሁሉን ሐሰበ ፈላ የንጁ ኢለ ተቅዋ የአላህን ፍራቻ በስተቀር የሚያወጣ ነገር የለም። ሌላ ቦታ ስራችሁ እናንተን አያድንም የአላህ ረህመት እዝነቱ ነው እንጂ ይላል። አልተጋጨም አልተጋጨም። እሺ በል እሺ፣ አልተጋጨም አልተጋጨም። እንዴት ነው የተጋጨው? እስቲ ኢልያስ እንድሪስ ነው ቶፊቅ እንዴት ነው? እሺ እህ ማዕና ዝ ላይ በስራ ላይ እንዳትመካ ማለት እኮ ነው። እኔ አብድን ነኝ እንዳትል ማለት እኮ ነው። አብድን ብትሆን የሹፍ አብድን ብትሆን የሚያወጣው የአላህ ረህመት ነው እንጂ በስራ ላይ እንዳትመካ ማለት እኮ ነው። በስራ ላይ እንዳትመካ ማለት እኮ ነው። በስራ ላይ እንዳትመካ አሰመስከኝ አንተ أطعمك الله وسقاك من شرب الأيوة الحوض ما አልተጋጨውም ጥያቄ ገብታችኋል ዋዝ ነው طيب ግልጽ ነው طيب ማንኛውም ሰው ደግሞ በስራችሁ ላይ እንዳትመኩ ማለት እኮ ነው በስራችሁ ላይ ነገር ግን ስራም የአላህ ፈሪም ብትሆን የሚያወጣው ግን የአላህ ራህመቱ ነው ይላል ተቋም ብኖር አላህ ጀሃነም ውስጥ ሊያስገባህ ይችላል ዋድህ ነው ፈለይሰ ቢዛሊምን ግን طيب سؤال هنا زيلاي زيلاي سؤال ነው ለው አዘበ ላሁ ያለ አንድ ምክንያት አላህ ሙእሚንን ቢቀጣ ዛሊም ይባላል እንደ እጅን አውጣና ንገረኝ እስኪ ያንተ ወረቀቱም ደግሞ እኛ መሽጉል ሆኜ ነው ወይ ዘመኑ በአንድ ወር በዚህ ትንሽ ወሬ ሙሽክል አለብኝ በደንብ እንትን አለን ክታቢያ ታርመዋል አላመጠንም ዋضህ ነው ምንድን ነው ጥያቄው ጠይቃችሁ እስቲ ماذا قلت لكم يا اخوان አላህ ሙእሚኖችን ቢቀጣ ያለ ምክንያት هو موحد ነው መንሀጅ ላይ ያለው አላህ ጀሃነም ካስገባው እሱን ካዩ ጀሃነም ውስጥ ካስገባው هل هو ظالم الله እጅን አውጣና ንገረኝ እጅን አውጣና ከመስረጃ ጋር ሰውየው ምንም አልሰራውም ጀሃነም የተዘጋጀው ለማን ነው للمذنبين مخطئين للظالمين አይደለም እንዴ ሰውየው ምንም አላጠፋም አላህ ደግሞ ሙእሚኑን ጀሃነም ውስጥ ተከተተው هل يعتبر الله ደግሞ በዚህ አይዋ ዛሊም ይባላል እጅን አውጣና ንገረኝ እንደዚህ አይደለም እንደዚህ ባለው እስቲ እንድታይ አይዋ ايه يا اخوان ما في ولا الا سو ايه اندريس امم ايه أيوة يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا أيوة طيب لأنه طرونه هديسو نعم طرونه لو أدخل المؤمن النار الله مؤمنون جهنم يمياز قباك هوني ظالم بالم لمن السورة سو مخلوق السوس فتره إن فلقي ما درك الجلال ነቁሉ ከልጀበሪያ ወልሙዕተዝላ አላህ ደግሞ ሙእሚኑን ጀሃነም የሚያስገባ ከሆነ አድል ፍትህ በሱ ላይ አይደለም ይላሉ ይመጣላቸዋል እዚህ ውስጥ አዎ ይመጣላ ፍለዚህ ፍልፍት አለው ናም ነቁለሁም ናም ማን الذي خلق المؤمن ጀሃነምን ማን ፈጠረው እንደፈለገው ማድረግ ይችላል فليس بظالم ሙእምኑን ጀሃነም ያስገባ እንደሆነ ፈለይሰ በዛሊም አይባልም አድል ነው እንጂ እንዲህ ስናየው ደግሞ ዙልም ይመስላል እንጂ ፈለይስ ቢዛሊሚን እኒ ሐረምቱ ዙልም የምለው ዋዝህ ነው። ኩፋር ደግሞ ያልሰሩትም በኩፋር ላይ አደርገውም አልደርብም ማለት እኮ ነው። ካፍር አንድ ነገር ሳይሰራው ነፍስያን ገለሃል ብዬ ደግሞ ጀሃነም ውስጥ አላስገባም ማለት ነው እንጂ እንደዛ አይደለም። ሙእምንን ደግሞ ካስገባ ጀሃነም ካስገባ ዛሊም አይባልም። አላህ ሙእምን የማን ነው? ማን የፈጠረው? ሐዲሱ ለህዛ ለህዛ ለህዛ ሙእምኑን ማን ፈጠረው ጀሃነምስ መክሉቁ እንደፈለገው ማድረግ ይችላል ይመጣልሃል እዚህ እንዳቸኩሎ እዚህ ፊት ለፊት አለው ወልኩሉ ቢየድላህ እንዲህ ስታየው ዙልም ይመስላል ፍትህ አይዋ ፍትህ አይመስልም እንዲህ ስታየው هذا هو እዚህ መካከል እዚህ ቦታው ደግሞ ፍርቃዎቹ ከፍሯል ማለት እኮ ነው አላህ ዛሊም ነው አይዋ አለይኩም ሰላም وعليكم السلام ورحمة الله وبركاته حرام يدرقوا راسو ظلم سرطة إيالو المؤتدلاوج تناقران إن يرمو ليس بظالمين مؤمنون جهنم استكاكتتو ليس بظالمين عندي بظاهرون دزي ظلمي فاني مثلال لمن لأنه خالقه يفعل كيف يشاء اندفع لقو دمو ما ذرق تلال نعم كفل لقو قنا لا درقم الله كفل حرمت الظلم على نفسي أي وجعلته من النوم كافر دم سوي ساي قال سوي قال لها البلو الله جانا ما أزقب عيدر ايوه واضح نو ليس بالظلام الأبيد بظاهر دزي من يالك أنت ليه شوف اسمع يا أخي فكان لو أدخل من منهج أهل السنة والجماعة አላህ አንድ ሙእሚኑን ጀሃነም ውስጥ ከከተተው ዛሊም አይባልም። እንተቤ ለምንድነው ነው? ሊአነሁ ጀሃነምም ሙእሚኑም እሱን የፈጠረው እንደፈለገ ማድረግ ይችላል። ወጀአልቱ በይነኩም ሙሐረመን የምለው እኔ እንደዛ ነገር የሚሰራ አይደለም፣ ግን ነገር ግን ከፈለኩ ማስገባት ይችላሉ ይላል። ፊት ለፊቴ አለው እዚህ ፈካነ መውጁደን ሁና ኢዘን ላ ነቁሉ ለሁ ዛሊም ይ አፋችን አሞልተህ አላህ ደግሞ ሙእሚኑን ጀሃነም ውስጥ የሚያስገባ ከሆነ አፌን አሞልተው ዛሊም ነው ማለት አይችልም። ወላሁ ለይሰ ቢዘላም ልልአቢድ የምለው ነዓም ሰውየው ዘንብ ወንጀሉን ሳይሰራ በሱ ላይ ደግሞ አናስቀምጥም ማለት ነው። ይ ወንጀሉን ሳይሰራ አሁን ዝሙት እሱ ያኛው አህመድ ዝሙት ሳይሰራው ያኛው አህመድ ዝሙት ሳይሰራ ዝሙት ሰርታል ብሎ አላህ ጀሃነም አያስገባም ማለት ነው። ይ ዘላም ልልአቢድ ማለት እኮ ነው። ወጀዐልቱሁ በይነኩም በመካከላችሁ ሐራም አደርጋለሁ ማለት ምንድነው? አይወ እናንተ ያልሰራችሁም በእናንተ ላይ አልደርብም ማለት ነው። ሐዲሱ እንደዛ ነው። من منهج السنة والجماعة أن الله عز وجل لو أدخل المؤمن النار فليس بظالم بدم بقد ياز أفهم الشكال بقد ياز أيوة مم. طيب لأن السوق أدلة بظاهرونه ليس كذا أدلة بظاهر لم بزيلاي ታዊል ያስፈልጋል። ትክክለኛ ፊሳሬ ትርጉም ማትኮ ነው። ኤይ ምንድነው? ዘላም አልአቢድ ባሪያውን ያልሰራው ነገር ደግሞ ሰውን ሳይገል ገል አይዋ ገለሃል ብዬ ጀሃነም አያስገባም ማለት ነው። ዚያዳ ወይም አልደርብም ማትኮ ነው። ላኪን አላ ኩልን ሰያቲ ለከ ኢንሻአላህ እዚህ ውስጥ አለ ኢንሻአላህ ሰብር አድርገ የምትቀራ ከሆነ ፊት ለፊት አለ አላህ ካቆየን ኢንሻአላህ በል እሺ እንደዚህ በዛሂሩ ይመስላሉ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሀዚል መካን ብዙ ለማዎቹ በዚህ ላይ አንዳቸው አንዳቸውን ያስከፍራል። አንዱ ከፊል ሌላውን ያስከፍራለች። እኛም ቦታው አልጀህሚያ ወልሙዕተዚላ አላህ ዛሊም ነው ይላሉ። ይ ሱብሃንአላህ አፋቸውን አመልቶ ዛሊም ይላሉ። እነዚህን ንሱሶቹን እነሱን ያስቀመጠው ላኪን መንሀጅ ለሱና ወልጀማዓ ምን ያሉ وسط بين ذلك أن الله هو الذي خلقه مؤمنون يفتروا سنو جهنم يفتروا فليس بظالم كازغبا ظالم أي بارم لالو والله أعلم أما هن منهج النزي صوفيا ليلا بوتالوم نعم منهجاتهم هيكونوا كالأحباش ومن شابههم الخوارج الله ظالم ولالو ظالم ምን አፍን አዑዝ ቢላህ ምን አይነት አፍ እንዳላቸው አናውቅም። የላ እሺ والله إيه. بعد ذلك تفضل كثير على من يشاء እም وقد يخرج الله من النار بعض المؤمنين بعد ايوه شفاعة بغير الشافعين. شفاعة الشافعين ያለ አማላጅነት ደግሞ ያለ ሸምጋይነት አይዋ ከጀሃነም አላህ ያወጣቸዋል። አንዳንድ ሙእሚኖችን ሙዋሂድ በለው ብያለሁ ቅድም ሙዋሂዶችን በለ እሺ بل بفضله سبحانه በራሱ وتعالى. ትሩፋት ማን እንደ በሰው እንትን አለም ሌላ ማንም ሰው መጥቶ በሌላ ሐዲስ ምንድነው ኢዛ ደኸለ አህሉል ጀነት ልጀና ወአህሉን ናር ናራ ገቡ በኋላ አንድ ሰውየውን ከጀሃነም ውስጥ ያወጣሉ ምን ኩል ስንፍን አይዋ ዋضح ነው በራሱ ረህመት ማለት እኮ ነው ቃለ ምን እስቲ ተመን ተመኝ እስቲ አስብ የፈለገው ነገር ቲ አይዋ አስብ ለወደ የሚሰጣልህ ነገር እስቲ አስብ ይባላል ቃለ كجهنم بيتشا ما وطاته لك أن يالنجي لنا قرية اللي منال فيوطيه الله الله سبا فوق من عمي الله لذي سويو يستعلالو فكان موحد نو عندان شرب الخمر قصف المحسنات أيوة شرب آه، زنا من عمي النزين سرطو ما تكونو موحد نو طيب فلا عند فالمعتزلة نقول أنه كافر أيوة لا نقول له كافر لالو مؤمن أيوة زي موت مؤمن أيوة ምን ነው የምትሉ ዝሙት ለሰራ ሰው ቃሉ ላ ነቁል ለሁ አነሁ ሙእምን አንለውም። ሙእምን የሚያደርገው ነገር አልሰራውም። ጠይ ምን ትላላችሁ? ከባይር የሰራው አይዋ ካይዋ ይሄ ሰውየው ካፈር አይደለም ካፈር አንለውም። ምን ነው የምትሉት? መንዝላ በይነ መንዝለተይን በዚህ መካከል ተንጠልጥሎ ይቀራል። ሐዋርጃዎቹ ግን ያስከፍራሉ። በሹርብል ከምር የጠጣ ሰው አይዋ ምንድነው ካፍር ይላሉ። مذهب أهل السنة والجماعة كافرا لمسوي عاصينه إن شاء عذبه وإن شاء غفر له أيوة طيب الله يشي يخرجوا ناسا من النار بفضله سبحانه براسو تلفات الله دمو بزونا قرن دمو يهوت على جهنم ما تكون يشي يا لان دم ما لن يتما تكون سو منهم أما لا جنة ومشام غنسا ሳይሆንላቸው ማለት እኮ ነው بل بفضله جل وعلا ايش اللهم ر- ايش اللهم اجعلنا منهم يا ربي يا الله ولا تجعلنا من ايش ساخطين علي ايش قوله والخروج من النار بعدما اخترقوا وصاروا ايش فهما او فهما ايش الله جل وعلا أخبر عن أهل النار المخلدين فيها فيها لا يموتون الله فيها. اخبر تناقرال ان اهل النار ايسات بالتبيت يونوت المخلدين زوترا ويم زلالام زلالما ويزاي ميقيوت لا يموتون فيها ولا لا يموتون አይሞቱም እሺ አይሞቱም ولا يحيون ወይም ደግሞ አይኖሩም ሱብሃንአላህ لا يموتون فيها ولا يحيا عياذا بالله በዚህ በዱንያ ላይ እያሉ ተነግራቸዋል አይዋ ተው ሙንከር እንዳሰሩ ሲባሉ ደግሞ ሰውን ደግሞ እስትህዛ ያደርጋሉ ያሳንሳሉ ያ ደንብላ ያሳንሳሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ طيب እሺ قال تعالى فذكر إن نفعت الذكرى ولا يحيون قالوا طعامهم اجلسنا طعامهم بئس ال- ايوه ما يشل الوجوه ፊታቸውን የሚያቃጥል ነው የሚበሉት አይዋ ቂለ ሚን የቅጢን ይላሉ ደግሞ ይሄ የቅጢን ታውቃላችሁ እንዴ እንደ ደ- ዱባ ምንድን ነው እንደ ዱባ ያለው ነገር ድሮ ደግሞ መሻይኮቹ ውሃውን እዛ ውስጥ አድርጎ ነው የሚሄዱት። የለም ገጠር አገር ቤት ምንድን ነው ቅል ነው ቃሉ እንደዛ የሚመር እንደዛ አይነት ደግሞ እሷ በጣም ትመራለች። እንደዛ አይነት ይበላሉ አሉ በሌላ ሐዲስ ዒያዘን ቢላህ ነስአሉ ሰላመተ ሚንሃ ፈዘክር አስታውሳቸው ኢነ ፈዓት ዚክራ ፈዘክር አስታውሳቸው ኢነ ኢነ ፈዓት ዚክራ ለም አይዋ ለምጠቅም ማስታወስ ለምጠቅመው ሰው ደግሞ አስታወስ ማለት እኮ ነው። ኢነሃ ተንፈኡ ዚክራ ማለት እኮ ነው። እዚህ ላይ ኢነሃ ተንፈኡ ዚክራ የምታስታውሳቸው ሰዎች ትጠቅማለችና አስታውሱ ማለት እኮ ነው። ፈዘክር መን የኻፉ ወዒድ ይኔን ደግሞ ቀጠሮ የሚፈራኑን ሰው ደግሞ አስታውስ። እሺ ንፋት ምንድን ነው በአማርኛ እዚህ ጋር አቡ ማን ነው ፋጢማ ከጠቀመች አይዋ ከጠቀመች ዚክር ማለት ነው። ተንፈው ብለዋል። አንዳንድ ተፍሲሩ ለማዎቹ እንደዛ ይፈስራሉ። እምጠቅማቸው ሰው ካለች አይዋ አስታውሳቸው ማለት እኮ ነው። ጠይብ ሳዘከሩ ያስታውሳል። መየኽሻ አላህን የሚፈራ ሰው ማስታወሲን ያስታውሳል ማለት እኮ ነው። ወየተጀነቡሃ ከየትኛው ከጀሃነም ይርቃታል ማለት እኮ ነው። ራቅ ይባላል። አይዋ አይቀርባትም። አይዋ ወየተጀነቡሃ ይርቃታል ማለት እኮ ነው ከዛ እንድራቅ ይደረጋል አል- አይዋ ወየተጀነቡሃ ከየትኛው ከ- አይ- ከምን አይዋ ነዓም እዚህ ላይ ወየተጀነቡሃ አልአሽቃ ምን አልጀና በልና ፈስር ምን አልጀና በልና ፈስር ከጀሃነም ደግሞ እንድራቅ ይደረጋል በሎ ሌላ ተፍሲር ايوه إيه؟ كجنة ما تكون طيب الذي هي اشقى دلبيسو ويتجنبها يرقات الدم كذا اندراك يدرجال الاشقى الدلبيس ما تكون الذي يصل النار الكبرى جهنم من ميغبا سو دمو ايوه كذي ذكرى كما استاوس رقال ويم كجنة يراقال ما تكون ثم لا يموت عياذا بالله اذا وسط ايموتم دمو فيها في جهنم ولا يحيى አይኖሩም ማለት እኮ ነው በል ኑበድሉ ለሁም ይላል በሌላ ሐዲስ ደግሞ ይሄ ላህሙ ስጋ ካለቀው ሌላ እንቀይርታለን ይላል ያዘን ቢላህ ንድጀት የሚያምል ሌላ ቁርአን አለው ያዘን ቢላህ የላ فالذي لا يقبل الموعظة ويجتنب فالذي إيه؟ فالذي لا يقبل الموئدة آه. السلام عليكم الحمد لله كم الحمد لله ايه ايه بريطانيا دارسين ده ايه خلاص ايه منوب بريطانيا ايه أما ساعاتي جهرت كوتو قا جهرت سكون إيه أما درسي قرارني ماشي ماشي زي لاي فالذي لا يقبل موئذة مكرن ما يقبل سو ويستمروا يمكوي في جيه براسو تمتوست يمكوي تمتوست فهذا يدخل جهنم ولو مثل هذا كثر الذي انا سويت بتام بزوناتو توبا كنيا سمتنا الكانت بفيت هاي ما تنوست وينو هيد يعني انت امن ادركلنا ويبقى فيها ولو جهنم مستوقع لا يحيا حياة مريحة طول دمو يمتا نورو اي ولا يموت موتا مريحا ويم دمو يمتا سارف طرو وينو تشا موت لمو امامات هاي موتم بل يبقى في عذاب ايوا جهنم استقيال اما من دخلها في اما من دخلها من اصاة الموحدين جهنم امي غبا سو دمو يغبا سو دمو كموحدو تشو دمو مع سيا يسرو سوج فانه يحترق فانه يحترق يقات اندقا يقاتلال ويصير هنا فيه من فهم الى الذي فيه عند كسل يوطال ثم يدخل نهر الحياة በለው የለም ثم يل- يخرج من النار ثم يخرج إيه ثم يخرج من النار ከጀሃነም ይወጣል ويوضع في نهر በለው نار ወንዝ ውስጥ ደግሞ ይ- እንዲገባ ይደረጋል يقال له ይቀመጣል ወንዝ ውስጥ يقال نهر نهر الحياة በለው نار الحياة ለሱ ደግሞ ለሰውየው ሀያት የምታደርግለት ደግሞ አዩ እሳት ውስጥ ገባ አይዋ ወንዝ ውስጥ ይገባል ማለት እኮ ነው። ናህሩል ሀያት ትባላለች። ሰውነቱን የምታበቅለት ወንዝ ማለት እኮ ነው ናህሩል ሀያት ማለት። ግልጽ ነው ያ ኢኽዋን እ ثم يخرج الله ثم يخرج من النار ከእሳት ይወጣል ويوضع ይቀመጣል في نهر አይዋ ወንዝ ላይ ወንዝ ውስጥ ይቀመጣል يقال له ትሰየማለች ያችኛ ወንዝ ናህሩል ሀያት የህይወት ደግሞ ኑ- ወንዝ ትባላለች። ህይወትን የምታመጣ ወንዝ ህይወት የምትሰጥ ወንዝ ማለት እኮ ነው። ፈተንቡቱ አጅሳሙሁ በለው አጅሳሙሁም وتنبت أجسامهم ቁርስ አልበላም። ድምፅህን ከፈት አድርግም ግን ምን የሚፈራ ከመጡ ያው ምን እዚህ ክታብ እየቀረ ነው። ምን ችግር የለም። አይዞህ እንዳትፈራ እ ምን ያስፈራል? ያ አኺ በግድ ምረጥ ካሉ አና አይ በግድ አይቻልም እንላለን። ክታብ እየቀረ ያለን ፖለቲካ እ ማፍራት አያስፈልግም። ያ አኽዋን ምን ህክመትላህ አዘ ወጀል የምትፈራ ነገር ደግሞ አንተን ሳያገኝ አይቀርም። እም በህልም በማታ ደግሞ ዝም ብለህ እየፈራ የምታደርገው ይመጣልሃል። خلاص اذا قدر الله እም ይህን አይትን አለ እናንተ ካልሆነ በስተቀር ታስርናል፣ ተደብድበናል። ما راينا كل شيء الحمد لله مو جيد خلاص አሁን እነሱ ፈርተህ እዛ መስጊድ እንገባለን። እም فتنبت أجسامهم በየቦታ ደግሞ ምረጡን ብሎ እንትና ነው። በግድ አይደለም። ያ አኺ ዲሞክራሲ ከተባለው የፈለገው ሰው አንተ ይምረጥ፣ የፈለገው አንተ ንቶ እኔ ለምን አልመረጥኩም ብሎ በጠመጃ እንደዚህ ማድረጉ ما رأينا مو جيد ሀገራችን የሚላስ ዲሞክራሲ ነው እንጂ ያኛ ዲሞክራሲ የለም። የጠመንጃ አይደለም እንዴ? ምን የሚያሰራችኋል? አላኩልን እኛ ክታባችን ብቻ ማቅራት ነው። ወለይታ ሾሙ ስልጤ ኦሮሞ የፈለገው ለኔ የሚያደርግልኝ ሰው የለም። ለኔ የሚያደርግ ነ- ምን አንድ ነገር አያደርግልኝ ሲወላህ አዘ ወጀል እም طيب نور አሁን በዛን ሰዓት ትግሬ ማን መለስ ላንተ የሆነ አንሰ ምንድን ነው ይሄ ወይም አንድ step እንትና ጨመረልህ እንዴ ወይም ወላይታ እዚህ ካለው ማ ወላ شيء بل هو النفس فقط ጥሩ ግን ሐዲስ አባ ሁዘይፈተል የማኒ ሰዎቹ ደግሞ ይላል ይህ ሰሃቢው ሰዎቹ ደግሞ ከኸይሩ ነቢዩ የሚጠይቁት ከመልካም ነገር ነው የሚጠይቁት እኔ ግን ከ شر በስተቀር ነው شر በስተቀር እሳቸውን አልጠይቅም ይላል። ቃለ ፈሰአልትሁ ይላል هل بعد هذا العام የ شر አመት ካለፈ በኋላ የሚመጣ ምን አይነት ነው የሚመጣ ብዬ ስጠይቃቸው አንድ አመት شر ያለፈ እንደሆነ የበለጠ شر ነው የሚመጣ አሉ። አንድ መንግስት شر ከሆነ ከሱ ቀጥሎ የሚመጣ ደግሞ ይባሴ እንደው አሁን የመለስ ጊዜ ይሻላል እያሉ ነው በየቦታው እንዴ መንግስቱ ይሻላል እያል በየ ما ندري نحن بس لا ለውማ የሚጠቅመው ይሄ ነው እንጂ እሺ እኽዋኖቹ ከፈለጉ እዛ ሄዶ እሺ ይምረጡት እነሱን ከፈለጉ ፈይዳ ተካመለት አጅሳሙሁም አይዋ ሰውነታቸው ከተመለሰላቸው በኋላው ከተማ አይዋ ከተሟለች በኋላው አይዋ አካላቸው ከተሟላች በኋላ ኡዚነ ለሁም ፍቃድ ተደረገላቸዋል ቢድኹል ልጀና ይላል ቢድኹል ልጀና ይላል እሺ ውሃ ከታጠቡ በኋላ ይታወቃሉ ናም ምን ናም አለው እንዲህ ሀዲሱ እንደዛ ይላል ግን ጥሩ አይደለም እንደዛ አለ ከተበቀለች በኋላው ይመለሳሉ ወደ ጀነት ማለት እኮ ነው። አይዋ አልጀሃነምዩን የሚባሉም አሉ። በሌ በዚህ ይሰየማሉ። ስሞቻቸው አልጀሃነምዩን ይባላሉ። ነገር ግን ምን ይላሉ? ነህሩል ሐያቲ አልአይዋ ብሎ ነው የሚጠሩ አይዋ ከወንዝ የወጡ ሰዎች ብሎ ተፋውለም ብሎ ነው የሚጠሩት እንጂ እንትን አለም። ወላሁ አለም ጠይብ እሺ አላል ሙአሊፍ ረሂመሁ الله እሺ والإيمان بالصراط على قال المؤلف رحمه الله تعالى ድምፅን ከፍ አድርግና እሺ قال المؤلف رحمه الله إمام البرهاري والإيمان من منهج أهل السنة والجماعة الإيمان بالصراط على جهنم ያው ቅድሙን ደግሞ እየደጋገመው ነው እሺ يأخذ الصراط የለም የሚሉ من ሰዎች شاء ስላሉ الله. ነው አንዳንድ بعض الفرق ስራጥ የለም ይላሉ ሰውም ወምታዙ ልየውም አዩሃል ሙጅሪሙን ይባላሉ። አንተ ጀሃነም ግባ። ያኛው እንደዛ ነው እንጂ የለም የሚሉ አሉ። ላኪን ብኑሱሱል ኪታብ ወሱና በቁርአንና በሐዲስ የመጣው መቀበል አለብን፣ ዋጅብ ነው። አይዋ ወልኢህቲጃጁ ቢሂ በማስረጃም ይደረጋል። ወልአመሉ ቢሂ ዋጅቡን አይደን አሁን አሃድ አይደለም ሐዲሱ ሙተዋተር ነው። በል እሺ ሲራጡ መን ሻአ አላሁ ይህ ሲራጡ ደግሞ የፈለገውን ሰው እንደዚህ ይቦጭራል ማለት እኮ ነው። አብሽር ደነገጥኩ። እሺ ጠይብ እሺ፣ የፈለገውን ሰው ይይዛል። ወጁዝ መንሻ የፈለገው ሰው ደግሞ እዛ ላይ ያልፋል። ወጁዝ በለው ይበቃል አይደለም? እዚህ ላይ ይበቃል አይደለም? ፍቂን የቀራ ሰው አንዳንዴ ወጁዙ አይደለም ያልፋል በለው። ወያዕቡሩ በአረብኛ ወያዕቡሩ በለው። እሺ ጀሀነም ውስጥ ደግሞ አላህ የፈለገው ሰው ደግሞ ይወድቃል እዛ ውስጥ ወለሁም አንዋሩን ባትር አላቸው፣ የሚበራላቸው ነገር አላቸው። እሺ አለቀድር ኢማንህም እንደየ ኢማናቸው እንደየ ስራቸው ደግሞ ፊትለፊታቸው ለፊታቸው የሚበራላቸው ነገር አለው ማለት እኮ ነው። ነስአሉላህ ሰላማ። ሱብሃንአላህ የለም ማንኛውም ሰው ደግሞ ወንጀል የሰራው ጀሃነም፣ ጥሩ መልካም ሰራ ጃነ፣ አይዋ ጃነ። እንደዚህ አይደለም ያኪ ከም ማህሸር ማቆም አለው። ፀሐይ ደግሞ ወርዳው አንድ ሚል ያህል ሱብሃንአላህ የሚደርስበት ቦታ አለው። ኢላአክር አሻረ ሱብሃንአላህ። እሺ ማብራሪያ ማለት እኮ ነው። ሚማ ያጅሪ ቅያማ ቀን ከሚከሰተው ነገር አንዱ ምንድነው? አልሙሩሩ አለ ሲራቲ ከማ መረ ዚክሩሁ አሁን ራስ አለፍ ነው የት እሺ ባይበላ እሺ والصراط في اللغة ስራጥ ማለት በአረብኛ ቋንቋ ወሲራጡ ወሲራጡ በሲኒም ይቻላል በሲኒም ማቅራት ይቻላል طيب ስራጥ ማለት هو الطريق መንገድ ነው በአረብኛ ቋንቋ والمراد به هنا እዚህ ቀስዱ ቀስዱ ምንድነው ሙራዱ ምንድነው እዚህ مضروب አልጅስሩ ድንኤ ድልድይ ነው አልመድሩቡ የተደረገው በጀሃነም ዛህር በጀሃነም ወጋብ ላይ በጀሃነም ላይ የተደረገው ድልድይ ተብሎ ይጠራል። ስራጥ ይባላል። አላ መስኒ መትኒ ይሄ ይሄ መትኒ ኪታብ አለ እናንተ አላ ዛህር ይበለው ወሆ ደቂቁን ጅደን በጣም ቀጠን ያለው እኮ ነው። ቀጠን ያለው ነው። ለይሰ መውጁድ ሆኗል። እንደ መርፌ ይላሉ። አይዋ أحد من أيوة من ال... أيوة من اللبن وأحد من السيف أيوة وهزال الناكر كسيف دمو የሰይፉ ብል እንትን አይደለም እንዴ የተሳለው እንደዛ ነው ታኮ ነው ከወተት ደግሞ በጣም የጠና ማለት እኮ ነው በጣም እንደ ወተት ከወተት የሚበልጥ ማለት እኮ ነው ነጭነቱ ማለት እኮ ነው በጣም እሺ أدق من الشعر አይዋ አደቁ ከጸጉር ደግሞ በጣም ቀጠን ያለው እኮ ነው። ከጸጉር ከአንድ ጸጉሯ በጣም ቀጠን ያለው አደቁ ማለት ቀጠን ያለው ዋሃዱ ሚነ ሰይፊ ከሰይፍ ደግሞ ያው በጣም የተሳለ ማለት እኮ ነው። ከሰይፍ ሰይፍ አሁን ፊት ለፊቱ አሁን በመሮስ ሳል አይዋ ሰውን አትቆርጥም እንዴ? በጣም የተሳለ ማለት እኮ ነው። አሃዱ አቡ ፋጢማ ያይ እንዴት ነው ማለት ያው አይ ይሄን ያህል በጣም ትንሽ ናት። እንደ ጸጉር ሆና በጣም እንትና ሰውን ትቆርጣለች ማለት ፈልጎ ነው። ሰውን ትቆርጣለች ማለት ፈልጎ ነው። ያ ዘንብላ እሺ፣ ዋሐሩ ሚነል ጀምሪ አይዋ፣ ከእሳት ደግሞ በጣም የሞቀው ይሄ ምንድን ነው አሁን ፊም ጀ ከያ ከፊሙ የሞቀ ማለት እኮ ነው። እሺ፣ ይገላ ነው ይጋለ ማለት እኮ ነው። እሺ አስተካክልኝ እንደዛው። እሺ የሙሩል ኸላይቁ አለይህ መክሉቆቹ በዛ ላይ ያልፋሉ እንደየስራቸው ማለት እኮ ነው እነሱን ይዛ ትሄዳለች ስራይ የነሱ ስራቸው እነሱን ይዛ ትሄዳለች ትጓዛለች ትጓዛለች እነሱን ይዛ ስራቸውን ይጋልባሉ ስራቸውን ይጋልባሉ የነሱ ስራቸው እነሱን ይዛ ትሄዳለች ዋضح ዋضح ጠይብ እሺ። ፈመን ነጃ ፈቀድ አፍለሃ የዳኔ ሰው ደግሞ በጣም ኤዮ ስኬታማ ወይም ደግሞ ጥሩ ሰው ሆኗል ማለት እኮ ነው። የዳኔ ሰው ከጀሃነም የወጣው ፈመን ፈለሃ ፈመን ዙህዚያ ኒናር ወድኺለል ጀና ፈቀድ ፋዛ ስኬታማ ሆኗል፣ ጥሩ ሆኗል ማለት እኮ ነው። ሱብሃንአላህ ወይ ወይ ወመን ለም የንጁ ያልወጣ ያልዳነው ደግሞ እዛ ጠፋ ማለት እኮ ነው። ያዘን ቢላ ወሙሩሩ ናሲ ومرور الناس عليه على ሰዎቹ قدر በዛ ላይ ማለፉ እንደየስራቸው ማለት እኮ ነው። فمنهم من يمر كلمح البصر እሺ አሁን ቀርተናል። ومنهم من እንደዚህ يمر እንደ አይን ጭፈታ እ واضح يا أخي أنا آتيك به قبل أن يرتد إليك طرفك لو شيء إيه جن قال إفر- قال الذي عنده علم من الكتاب نال እውቅና ያለው ማለት እኮ ናውሎጂ ያለው ባለው እዛ ላይ እሺ በል እሺ ወሚን የምሩ ከልበርቅ ልኻጢት አይዋ እንደ መብረቅ ደግሞ እንደ እንደ ልክ የሚጣል መብረቅ እንተነልን የሚጣል መብረቅ ኻጢፍ ማለት የሚጣል በለው እንደሚጣል መብረቅ ደግሞ የሚያልፋለው አለው ሹፍ አንዳንድ ጊዜ ደግሞ የሚወርዳ ሱብሃንአላህ መብረቁ አንዳንድ ጊዜ ለዓለ ሙምኪን በዛን ሰዓት በጅን እየወረወሩ ነው ሲወረወሩ ነው። በዛን ሰዓት ደግሞ ይታያል አንዳንድ ጊዜ ማታ አልኻጢፍ ማለት አይኑን ደግሞ በሌላ ትርጉም ምንድን ነው? አይኑን የሚያጠፋ ማለት እኮ ነው። ኸጥ ወይም ደግሞ የሚቦጭር አይዋ ሀከዛ ጠይብ የቅድሙ የመጀመሪያው ይሻላል። ከርበጥል ኻጢፍ ማለት እንደ ደግሞ የተጣለው መብረቅ ማለት እኮ ነው። እንደ የተጣለው መብረቅ እንደ የሚወረወር መብረቅ ማለት እኮ ነው። ጠይብ ወሚንሁም እንደ ንፋስ ማለት እኮ እንዳየር ወሚንሁም መን የምሩ ከአጃዊድ ልኸይሊ እንደተቀለበች እንደተዳለበች ፈለስ ደግሞ የሚያልፍ ማለት እኮ ነው። ከፈርስ ልጀዋድ ቅድሟ ሳላሳለፍነም አይዋ እንደተቀለበች ወይም እንደተዳለበች ማለት እኮ ነው። እሺ ወሚንሁም መን ከርካቢል ኢብሊ ከይዋ ገለብ ከይዋ ግመልን ደግሞ ግመል ደግሞ ጋልቦ እንደሚያልፍ ሰው አለው እንደዚህ አይነት እሺ አይዋ ዳዴ የሚላለው ላይ ደግሞ በራሱ ቀደም ማለት እኮ በራሱ ተረከዝ ጀሃነም ላይ ዳዴ እያለ እንዲህ የሚል ያለ እንደ ህፃን ነው። እሺ ይህ ነገር ይህ ኪታብ ባለፈውም ብያለሁ። ከካሴት ነው አንዳንድ እኛ የቀርነው በመትን ነው። ከካሴት ነው ወደዚህ እንትን አደረገው ሩጁ ነው። አሁን እዚህ ላይ አሁን ቅድም አሁን የተናገረውን አሁን እዚህ ያመጣ ነው። ሌስ ደግሞ እሳቸው አስበውበት በእጃቸው የጻፈው አይደለም። እንተበው እም ሸርሁ አይዋ ምን ተስይላትን ሰውትያ ከሸሪጡ ነው ከካሴት ነው እንደዚህ ያደረገው። እሺ የለው ومنهم من يمشي مشيا ዳር ኢብኑ ሐዝም አልቃሂራ እሺ የለው ومنهم من يزحف زحفا አይዋ ምንድን ነው ያልከው? ዛፍ ማለት እንደ ዮ አቡ ፋጢማ እንደ ባብ እንደዚህ የሚላለሁ እም ምንድን ነው የምትሉ? መንፋቀቅ ያው ሌላ አዲስ አማርኛ የለም። እሱ ነው ቅድም ነው። እሺ መንፋቀቅ ማለት እኮ ነው። እሺ ወይም ይخطፉ የሚቦጨር ሰው አለ። ደግሞ ከተቦጨረ በኋላ ጀሃነም ውስጥ ደግሞ የሚገባ አለ። ቁርአን ውስጥ ደግሞ ይሄ ተጠቅሷል ማለት እኮ ነው። በሱና ውስጥ በሐዲስም ውስጥ ፈወረቢከ ናም አላህ በፈለገው ነገር ይምላል። ፈወረብካ ሙሐመድ በአንተ ጌታ ነው የምለው በአንተ ጌታ ይምላለሁ ይላል። ለናሕሹረነሁም እናነሳቸዋለን ከሞቱ በኋላ እይወ እነሱን እይወ በኒ አደምና ሻጥኖቹን እሺ ثم لنحضرنهم እናመጣቸዋለን ሐውለ ጀሃነም በለው አላ ጀሃነም በለው ሐውላ የምለው አላ ጀሃነም በለው ሐውላ ظرف ነው አላ በለው እዛ ላይ ላይ እናመጣቸዋለን ጅትያን ተንበርክከው አንበርክከን እናመጣቸዋለን። አንበርክከን ጅትያን አንበርክከን በለው። እሺ ወይም ሚንኩም ማ ሚንኩም በለው። እዛ ላይ ወይም የምትለው ማ ሚንኩም ከእናንተ ማንም አይደለም ኢላ ዋሪዱሃ ሳይመጣ አይቀርም። ካነ አላ ረቢከ በአላህ ላይ ግዴታ ነው ደግሞ ሀትመን ዋ ግዴታ ነው መቅድያን የተፈጸመ ነገር ነው። ግን በአላህ ላይ ግዴታ የሚባል የለም። በአላህ ላይ ግዴታ የሚባል የለም። ያልገባችሁ ጠይቁኝ። እሺ ያልገባችሁ ያኒ ጀሀነም እሺ። ወሀዘል ውሩዱ ይሄ ማምጣቱ ሐትመን ማለት ዋጅበን በለው። በአላህ ግን ዋጅብ የሚባል የለም። አይዋ አውጀበ አለ ነፍሲ አላህ ግዴታ በራሱ ላይ ካደረገ ነው እንጂ ወለይሰ ቢዋጅብን ላ ፊ ፈትል መጂድ ቀርታችኋል። የቀራችሁ እስቲ ፈትል መጂድን وإن كتاب التوحيد الشيخ صالح فوزان يقرأتشوس تجاشون أوتو ما ما نميلم قال حق الله على الأبيد ألا يعذب من لا يشرك به شيئا وحق العبيد واضح نو وحق, وحق الله على العبيد أيوة ألا ي... انتبهوا زلاي يلم زلاي ألا يلمني على يمتلو زلاي በአላህ ላይ ግዴታ ነው። በሱ ላይ ያልሻረከው እይዋ ወይም ደግሞ ሌላ ሰው ደግሞ ያለመነው ኢባዳ ያላደረገው ደግሞ አይዋ በሱ ላይ ዋጅብ ነው እንዳያቃጥል ማለት እኮ ነው የምለው። ላ ዋጅብ አይደለም እዛ ላይ ወኢነማ ሁወ ወضع አላ ነፍሲ በራሱ ላይ እሱን ስላስቀመጠው ነው እንጂ ሐቁላህ የምለው ምንድነው እዛ ላይ ማ ወضع አላህ አላህ በራሱ ላይ ያስቀመጠው በለው በራሱ ላይ ያስቀመጠው ላአሐዱን ዩጅበል አላህ አዘ ወጀል ማንም ሰው በአላህ ላይ ግዴታ የሚያደርግ የለም። ማንም የለ። ኢያዘን ቢላህ ኢያዘን ቢላህ ሐዋሳሉ እነዚህ ማዕድኑ እዛ ነው በለው መጠሩ ዋና እዛ ነው። እሺ አንድ ሙስሊም ዳዋ አሁን እዚህ ቢደረግ ሱብሃንአላህ ለምን ታደርጋላችሁ ብሎ ነው የሚመጡት። አሁን ሱብሃንአላህ እንቀለበት ኢማም አልበርባሃሪ ምን ይላል? ድሮ ደግሞ ፊ ዘመንና ናህኑ ሙሒጢና ሊልሙብተዲዓ ሙብተዲዓዎቹን ደግሞ ከብና ይላል። በዛን ሰዓት በእኛ ቁጥጥር ስር ነው አሉ ይላል። ከኛ በኋላ ግን ይመጡ ደግሞ ሙብተዲዓ በሙታ ነው የተቆጣጠሩ ይላል። እንደዛ እኮ ነው። አሁን ደግሞ ሱብሃንአላህ በኩፋር ነው በየቦታው አሁን በእነሱ እጅ ገብተናል። አላህ ያውጠን። ያኒ ጀሃነም وهذا الورود هو ال- وهذا الورود ይሄ ማምጣትና ይሄ ማለፉ وهذا الورود ይሄ ማምጣቱ هو المرور هو المرور ማለፍ ነው على الصراط ኢላ ዋሪዱ አላለም እንዴ እሺ በስራት ላይ ማለፍ ነው فهذا هو الورود المذكور في በስራት ላይ القرآن. ማለፉ ደግሞ ይሄ እኮ ነው በቁርአን ውስጥ የተጠቀሰው والخطاب للمؤمنين وغيرهم እየ ሹፍ ለናሕሹረነሁም የሚለው ነው ፍጣቡ እዛ ላይ እንሰበስባቸዋለን እናነሳቸዋለን የምለው ነው። እሺ ለሙእሚንና ለሌሎችም አትቁኑ ኢን ሚንኩም ኢላ ዋሪዱሃ የምትለዋ የሙሩ ዐለይሂ አልሙእሚኑነ ወልኩፋሩ ወልሙናፊቁነ ወልሙብተዲአ ወኩሉ ልኸልቂ የምሩነ ወኩሉ ልኸላኢቅ አይልም እንዴ? እሺ የሙሩን አላ ሀዘ ሲራጢ በዚህ ስራጥ ላይ ደግሞ መትኑን በደንብ ነው ጥሩ ነው የምትቀራው። ነገር ግን ድምፅ የለህ እንጂ እም فمن نجا منه ቁርስ دخل አልበላሁም እ? الجنة. ፈመን ነጃ እሺ ከዚህ ደግሞ ነጃ የወጣው የዳኔ ሰው منه دخل ጀነት الجنة. ይገባል ወመን ሰቀጥ ومن እዛ سقط هلك. የወደቀው ሱብሃንአላህ ዳዴ እያለ እዛ የወደቀው ሐለካ እይዋ ጠፍቷል ማለት እኮ ነው ዑዚባ ثم ننجي الذين اتقوا የምትለው አያው ثم نجي እናዘናለን እናወጣቸዋለን። አለዚነ ተቆ እኛን የፈሩት እኛን የፈሩት ሰዎች ደግሞ በጀሃነም ደግሞ በዚህ ስርዓት እንዳይቀጡ እናረጋለን ይላል የምለው የምትለው አያው ወላ ዩነጂ ለተቅዋ ወላ ኑነጂ የሚያወጣ ነገር የለም ተቅዋ በስተቀር የአላህን ፍራቻ ናም ወተቅዋ መልፈርቁ ማ ሁወ ተቅዋ አንዳንድ ሰዎቹ ደግሞ ተቅዋውን እንደ ጋሻ እንደ ጋሻ እንትና የለም ጋሻ የለም እንዴ? ጦርነት ጊዜ እ ጋሻ አታቆም? አይዋ መከላከያ እንደ ከለላ ነገር ማለት እኮ ነው። ይፈስሩን هكذا አንዳንዱ ለማዎቹ ምን ያሉ ተቅዋ አለምሩ بالمعروف والنهي عن المنكر ብሎ ነው የሚፈስሩት። واضح ነው اخوان አንዳንድ ሰዎች ደግሞ ተቅዋን የሚፈስሩት አይዋ الخوف من الجليل والإيمان بالتنزيل ወልእስትዕዳዱ ሊየውም ረሒል ምናምን እንደዚህ ብሎ እኮ ነው አሁን የሚፈስሩት የአልይን ቃል የአልይ ብን አቢ ጣሊብን ቃል ነው አላህን ማፍራት በቁርአን ማመን በመጨረሻ ቀን ደግሞ አይዋ እንዳለችዋ ማመን ነው ተስዲቅ መረጋጋት ማለት እኮ ነው አንዳንድ ዑለማዎቹ وهذا القول لشيخ علي الصابوني ይህ ሳቡኒ ሁለት ነው አሉ እንተብዩት አቡ አምር ሳቡኒ ያኛ የሰለፍ ነው እንተብ ይሄ ደግሞ ሙሐመድ ሳቡኒ ይሄ የሱ ቀውል ነው። በዚህ ላይ ጥሩ ነው የተናገረው። አላ የጂደካ ሀይቱ ነሃካ ወአላ ዩፍቂደካ ሐይቱ አማረካ። ይሄ የሼክ ሳቡኒ ነው የሰፋ ክታብ። ሰፋ ተመልከቱ፣ ሶስት ጁዝ ነው። ሰፋ ተፋሲር ኪታቡ ታዊል ነው። ያው ታዊል ያደርጋል፣ ጥሩ አይደለም። ዑለማዎቹ ግን ከዚህ ክታብ ነው የሚያስቀሩ በየቦታው ይዋ ዋድህ ነው። ለምን እሱ ታዊል ያለበት እኛም ከዚህ እኮ ነው የምናስቀራው። ታዊል እሱ ያደረገውን ቦታ እንዳትወዙ እያልን ነው የምናስቀራው። ነገር ግን ከሌሎቹ ለማ አይዋ ሙአዊሎቹ እሱ ይሻላል። ምን ይላል? አላ ዩፍቂደካ ሐይቱ አመረካ። አንተም ማጣት የለበትም አንተም ባዘ ቦታው ወአላ ያጂደካ አንተም ማገኛት የለበትም ሐይቱ ነሃካ አንተም በከለከለው ቦታው እዛ አንተም ማገኛት የለበትም እደግማለሁ አላ ያጂደካ ሐይቱ ነሃካ ወአላ ዩፍቂደካ ሐይቱ አመረካ واضح يا اخوان القبام ሼክ መሐመድ አሊ ليس بواضح ها ሼክ መሐመድ አሊ አስዋቡኒ ሼክ ሙሐመድ አልይ ሳቡኒ አሉ አሁንም የዛሬ ዓመት አሉ አሁን አላውቃቸውም ብዙ ኪታቦች አላቸው። ነገር ግን رد ተደርጓል። በሱ ኪታብ ላይ ተንቢሃቱን አላ ሰፈት ተዋሲር የሼክ ብን ባዝ፣ ሙሐመድ ጀሚል ዲን ረሂመሁላሁ፣ አይዋ ሼክ በከር አቡ ዘይድ أيوه አንዳንድ ቦታ ላይ رد አድርጎበታል። በተለይም ከቁርጡቢ፣ ከጠበሪ፣ ከልፈክር ራዚ፣ ከሰይድ ቁጡብ ከኒጂን نقل የሚያደርገው ኪታቡ ጥሩ ነው። ነገር ግን ታዊል አለበት ማለት እኮ ነው። ኢስታ የሚለው አይዋ እስተውላ ግን አይፈስርም። ቀሰደ ይላል እም خلق السماوات والارض ثم استوى የምለው ቀሰደ ይላል አዎ አንዳንድ ቦታው ደግሞ መንሀጅ ሙኻለፋ አድርጓል ዑለማዎቹ ረድ አድርጎበታል ማለት እኮ ነው ኪታቡ ለሙብተዲኡ ጥሩ አይደለም ለሚያ ለአዋቂ በስተቀር ጥሩ አይደለም ኪታቡ አላ የጂደከ ሐይቱ ነሃከ ወአላ ዩፍቂደከ ሐይቱ አመረከ ብያል طيب يلا وقالوا الامر بالمعروف والنهي عن المنكر واضح ነው እነዚህ وقالوا ايضا ناسكنا منسوك የሚያምነው ሙህከምና ሙተሻቢም በነዚህ የሚያምን بأسماء الله وصفاته የሚያምን ብሎ ዑለማዎቹን አቋሉ ሙተዓደድ ነው على كل الله ማፍራት ነው አላህ ከከለከለው ነገር ደግሞ መከልከል ነው خلاص هذا هو التقوى والله اعلم እሺ لا ينجي قوة البدن لا ينجي ከጀሃነም ደግሞ ከዚህ ስራት ደግሞ አያወጣም አይዋ የሰውነት ኃይል ደግሞ አያወጣም አይዋ አይዋ ሹፍ አንተ ደግሞ ጡንቻ ባለ ጡንቻ ከሆንኩ አያወጣም አትኖ ጀሃነም ያዘን ብላ ወላ ከثرቱል አልማሊ አይዋ ወላ ገንዘብም ደግሞ ገንዘብም አያወጣም ወላ አልጃሂ በለው ዝናም አያወጣም ዝናም እክሌ እንደዚህ አይነት ሰው ዝና ያላቸው ነው አይዋ ከየት ነው የመጡ ከወሎ ነው የመጡት መንገድ ስጡለት ይህ ዝና አያወጣም لا عالم ولا جاهل إما يوطى إلا بتقوى الله عز وجل يلا ما ينجي إلا تقوى الله نعم عز وجل هذا نفس القرآن نعم. الكريم إيه دمو إيه قرآن مسرجانه ما الفرق بين النص والدليل يا إخوان نصنا دليل من النص منو زي مالاتشو نص مالت ዩጥለቁ አለል ሐዲቲ ወልቁርአን ቁርአንና ሐዲስ ላይ ነው ነስ ማለት ደሊል ማለት ማንኛውም ሊሆን ይችላል። የላው እሺ፣ የላ ሁጃ ደግሞ ቡርሃን ማለት እኮ ነው። አይዋ እንደ ጋሻ ማለት እኮ ነው። እንደ ራስን መከልከል ማለት እኮ ነው ሁጃ። አይዋ ሁጃ ማለት አተርም ይሆነናል። የዑለማዎቹ አተር ማለት እኮ ነው። ሐዲስ የነሱ አቋላቸው ነው። እክሌ ሁጃ አለው በዚህ ላይ ከታለው መስረጃ ይባላል። ነገር ግን ሁጃ ሆኖ አድላ ያለበት ማለት እኮ ነው። አድላው የለም ወጃት ፊ ሱና <coughs> የሙሩ አለይህ ልሙእሚኑን ወልኩፋሩ ወልሙናፊቁን ያልፋሉ። አያልፉም። ደግሞ እዛ ላይ ይቀርባሉ ይቀርባሉ። ናም ኺላፈን ሊመን የቁል እነሁም የሚሉ ሰዎች ናም ትክክል ነው። ሙናፊቆችና ሁሉም ያልፋሉ። ነገር ግን አያልፉም በዛ ላይ እዛ ሴራጥ ይቀርባሉ ወይ? ይቀርባሉ። ትክክለኛ ቀው እሳቸው ትክክለኛ ቀው ነው ያዙ። አይማ አያልፉም ደግሞ ጀሃነም ይገባሉ የሚል አለ። ወደዛ ወደ አዎ ወደ ሙራጥ ወደ ስራ ኩፋሮቹም ወደዛ አይመጡም ይባላል። ነገር እዚህ ላይ ተፈትኖ ይወድቃሉ። እዚህ ላይ ምንሁን ሙንከብሸለም በሐዲስ መጥቷል ደግሞ ኩፋርና ደግሞ ሙናፊቆቹን ደግሞ የምትስታኮ እንዴ ምንድን ነው ነው የምትሉት እሷ ይዛ እኮ ነው ወደዛ ደግሞ ልክ እሱ ላይ እንደቆመው ከዛ ትጥላለች። ሐዲሱ ይሄ ትክክል ነው። ናም አንዳንድ ለዚህ ሐዲስ ደኢፍ የሚሉት አይቀርብም ይላሉ አለ ናም አቋሉ ላኪን ቀውልን ደዒፈን ነው የላ ወጃት ሱነት አሐዲሱ ፊ አህዋል ልቅያመቲ አሐዲሶቹ መጥቷል። ስለ ቅያማ ፊ ሸዳድ ልቅያማ በለው ፊ አህዋል ልቅያማ የሚለው ፊ ሽደት ልቅያማ በለው ሀውል የሚለው اي احوال هنيت ادلم زي لاي بزا بحالو هنيتانو بحالو بزي فرق بين الحاء والها اي بزي دمو يجانم دمو شداو ايوا عذابو تنكارو مالتنو انجي انتنا علم وجاءت في سنة الاحاديث في احوال القيامة يكياما كان دمو شداو بسلا يبرتا ما تكون طيب ብዙ አህዲሶቹ መጥተዋል ومنها ومنها المرور على الصراط. الهول ማለት አሽዳ ማለት እኮ ነው الهول عليهم عليهم አይደለም طيب لا بد لا بد أن تقرأ التجويد شيم فلا بد من الإيمان بالصراط والمرور أيوة عليه أيوة لا من فلا بد واجبه لا بد فلا واجبه ግዴታ ምንድነው በስርዓት ማመን አለበት ወልሙሩ በዛ ላይ ማለፍም አለ ብለው ማመን አለበት ولا ወላ የክፊ الإيمان بذلك ذلك በአፍ ብቻ አይደለም ደግሞ ለካ ስርዓት አለ ብለው በአፍ ብቻ ማመን አለም بل لا بد من من ምን العمل አመሊ ወደ ስራ የሚ- ወደ ስርዓት የሚያደርሰው ነገር ስርዓት ላይ የሚያሸጋግረው ነገር በዛ መስራት አለብህ በአፍ ብቻ ማመን አለም አመንቱ بالصراط ማኖሩ يقول يقولون بسنة ما ليس في قلوبهم مم. لو مبتدئ مبتدئا عندي متايك متايك هنا يقول من هل رأيت بعينك فأنت بعيني أيتها لندي قال آمنا بالغيب أنتم قل الله ما نون تمنال آولال أيتها بلو أنتم سؤال بسؤال بلو على يوم وهذا كذلك بلو واضح ነው ስራትን አይታል እንዴት ላለው ሰውም መልሱ ምንድነው አላህን አይታል سؤال بسؤال ما تكون ألقمت عليه الحجر واسترحت من مجادلته دينغاون دمو أسيوا أقول سؤال بقى رها رفت وزدال ما تكون بزان ساعات شيء فيستعد الإنسان سو دمو الزقاجل أيوة الزلا لما لف دمو الزقاجل دمو بالله ما تكون وهي العمل الصالح بطوق ما تكون عمل الصالح الاتباع اتباع الكتاب والسنة والتمسك بهما ኪታብና ሐዲስ ቁርአንና ሐዲሱን መያዝ ነው። የሰለፎቹን መንገድ መያዝ ነው። ናም አላን ሀል ሁናከ ሰለፊዩን ኢኽዋን ያለ በአሁን ሰዓት አሉ ሰለፊ ኢኽዋን ያለ አለ አለ ተስሚያ እንደዛ እንደ ሰለፎች ሱሪ ያሳጥራል ጽምንትና አለው ብዙ ናቸው እነዚህ በ ያሉት እ? ግብጽ ውስጥ ያሉት ላይ እነሱ ፓርቲዎች ነው እዚህ እኮ ሰለፊ እም፣ እነሱ ዝም ብሎ እኮ እነሱ ዝም ብሎ እነሱ ሰልፊ አይደለም ፓርቲዎች ናቸው ብለው ጀማዓ ሰለፊያ ጀማዓት ኑር النور السلفي የምትባል ፓርቲ ነው ይሄ እም፣ والواحد ممكن من الاخوانين ጽም አለው ሱሪ ያሳጥራል يعمل بالكتاب انت አንዳንድ ነገር ይሰራል ولكن اخواني بحت አሉ እንደዚህ አይነት ሀውላ አክተሩም በአሁኑ ሰዓት አዲስ አበባ አሉ፣ እዚህም አሉ። ሻሸመኔ የሻሸመኔዎቹ ደግሞ ከእናንተ ይበልጣሉ። የሻሸመኔዎቹ ከእናንተ ይበልጣሉ። መሻይኮች ናቸው እዚህ የሚበዙት ማለት እኮ ነው። ስለዚህ ስለነሱ ብቻ ሻሸመኔ ሐዲት ወላ ሐረጃ ሐዲት ወላ ሐረጃ ማውራት ትችላለች ስላሻውኔ ማዕሳ የለብህም ማትኮ ነው ያው ገብቶም በየቦታ እዚህ ፍየል አርደው ይሄዳሉ። ማንም እንካር የሚያደርጋቸው ሰው የለም። እኛ ግን እነሱ ሲመጡ ወተን ነው ከመስጊድ ወተን ነው ሌላ ቦታ ነው የምንሰግደው። እነና ሙሐጣ ሙሐጢን ቢልአይ ተዲአ ያላ እሺ፣ ሐዋሳ እንዴት ነው? ዩኒቨርሲቲ ውስጥ እንዴት ናቸው? አኽዋኖች ነው በዛው ሰለም አሉ የሉም አትናገሩም ማለሁም ማ ሁወ ልእኽዋኒ እኽዋኒ ታሪፉ ምንድን ነው አለዚ ላ ያዕመሉ ብልኪታብ ወሱና በቁርአንና በሀዲስ የማይሰራ ዋድህ ነው እዩ ሀል ረአይተ በራሲ ደግሞ ሰለፎችን አይታል ምናምን ብሎ የሚማገት مجادلان إمي أبزا عقيدة أنهم كان سيد قطبنا كحسن البنا دمو إنسون فكرة إمي كتاتل واضح نو يمرچ آدمو مبالو دمو إنسا تفاد منبر لما قنيات أتارو ما تكونو ترات ما درقو هؤلاء هم الإخوانيون طيب كثر بأنصاد في المساجد نصلي معهم عددهم لا يعلمه إلا الله ቁጥራቸውን አላህ በስተቀር የሚያውቁ የማንም የለም በል እሺ قوله يأخذ الصراط من شاء الله ويجوز من شاء الله كما قال تعالى ثم ننجي الذين اتقوا ثم ننجي جه كجهنم كسرات دمو እናድነዋለን الذين اتقوا እኛን ለፈሩ ونذر الظالمين አይወ ነፍስያቸውን ደግሞ የጎዱትን ደግሞ እንተዋቸዋለን ወነዘሩ ነትሩኩ በለው አይወ ነፍስያቸውን የሚበድሉ ሰዎችን እንተዋለን በጀሃነም ላይ ይፍየን ተንበርክኮ እንዲቀሩ እናረጋቸዋለን ይላል። አለይሂ ከላሊቡ መንጣቋ አለ መንጣቋ አልኩ። እሺ ተቅጥፉ የፈለገችዋን ሰው ትቦጭራለች። ቢኸጥፊሂ ቦጭር የተባለችዋን ሰው ትቦጭራለች ማቶኮ እኮ ማቶኮ ነው። ወጁዙ ያኒ የሙሩ አይ ብያለሁ ቅድም ሱብሃንአላህ والله ما رأيت يجوز يفيك أدلم عربية باند بكل ترميشيم قوله ولهم أنوار على قدر إيمانهم أي في يوم القيامة أهل الإيمان أهل الإيمان يكون لهم قيامة كان دمول أهل الإيمان هن الله تعالى نور بلو برهان وعليكم السلام ورحمة الله يمشون به بزا بزا برهانهم متجاوزوت برهاناتهم إياه يكونوا متجاوزوت سبحان الله طيب قال علماء البرهان هو القرآن እዚህ ላይ ደግሞ ብርሃን ብርሃናቸውን እያዩ ነው የሚሄዱ የሚባል ዑለማዎቹ ፈስረዋል ቃሉ القرآن وقيل السنة على كل قالوا العمل الصالح በሉ ብርሃኑ እዚህ ላይ ይኸው ይፋ የሚያገኙት በብርሃናቸውም እንደ ባትሪ አድርጎ የሚሄዱበት በዛን ቀን አይዋ አልዓመል ሳሊህ መልካም በጎ ነገር ነው ማለት እኮ ነው ሱብሃንአላህ አላ ሁዋ አይዋ ኢትባዑሁም ልልኪታብ ወሱና የላ እሺ ከማ ቃለ ኑሩሁም ብርሃናቸው ደግሞ በፊት ለፊታቸው ይጓዛል። አይዲሂም ማለት ሙስተቅበለሁም በለው በይነ በፊት ለፊታቸው ደግሞ ይጓዛል። ደግሞ እነሱ ሲጓዙ እሺ፣ በቀኝ በኩልና በግራም በኩል እሺ። يقولون ربنا أتمم لنا نورنا واغفر لنا إنك على كل شيء قدير። يقولون ያሉ ربنا ጌታችን ሆይ نور ሰተናል፣ ለኛ نور ሰተናል፣ ብርሃን አሁንም ደግሞ አሟላልን፣ ሙላልን ብሎ አላህን ይጠይቃሉ። እሺ ከዛ ወግፊር ለና ምን አይዋ ብሎ በአዱንያ ላይ እያሉ እኮ ነው ይሄ በዱንያ ላይ እያሉ የለመኑትን ነገር ነው ያገኙት። شوف እዚህ ላይ ኑሩሁም የስአ በይነ አይዲሂም ወበኢማን የሚለው ቅያማ ቀን ነው። ይሄ ብርሃናቸው በእነሱ ፊት ለፊት ይጓዛል የሚለው ቅያማ ቀን ነው። የቁሉን በዚህ በዱንያ ላይ እያሉ ይላሉ አላህን ስለምኑ ነበሩ። አይዋ ለኛ ብርሃን አሟላልን ብሎ ስለጠየቁ ከወንጀል ደግሞ ምረን ብሎ አላህ ስለጠየቁ ያችኛው ነገር ደግሞ አላህ በብርሃን አመጣላቸው واضح يا اخوان واضح يا اخوان ليش بواضح البعض لقد فهم والبعض الاخر ما ما فهم طيب محمد نور محمد نور ነው محمد ناصر ነው طيب እዚህ ላይ والنور الكتاب قالوا الكتاب أو النور الحديث وقيل عمل الصالح ነው والقول الراجي መልካም ነገር ደግሞ ብርሃን ይሆንልናቸዋል ሱብሃንአላህ ቢድዓ ደግሞ ጨለማ ነው የምትሆንላቸው الذين يأكلون القات ዝም ብሎ ጫትን የሚ- አይዋ የሚ- የሚ- ቱን አይዋ <laughs> የሚቅሙ ሲጋራ የሚያጢሱ አይዋ የሚያጭሱ ማለት እኮ ነው ሱብሃንአላህ ليس هذا من النبي صلى الله عليه وسلم ما أمر بهذا ليس هذا منهج الكتاب عياذا بالله አንዳንድ ዑለማዎቹ ሱብሃነ ዳዕዋ ያደርጋል ያ አኺ እስቲ ብላ አለይከ መስጊዱ ተነስቶ ዳዕዋ ያደርጋል ወላኪን ጫት አይነካም ለምን ከሰዎቹ ጋር ይኖራል ነው ምን አገባኝ ወላሂ ሰው የሚጠይዋ አላህን የሚያስቆጣ ነገር የሚያስጠይፈው የሚያስቆጣ ነገር ተና- ከተናገርኩ አላህ ከአንተ ጋር ነው ወሁና አህሉል መሳሌህ በስቷል እዚህ ሻሸመኔ መላይን ነው አህሉል መሳሌህ አትናገርም ስለ ምን አይ አይ እዚህ ላይ ከሰዎች ጋር ነው ስለ ጀማዓ ተብለክተና ምን አገባኝ ስለ ኢኽዋን ምን አገባኝ ያኪ ቁል ቁል الحق ولو كان مرا የፈለገው ነገር የሚመርም ከሆነ ተናገር ሐቅን خلاص ከጀሃነም የሚያድን ነገር የለም ትክክለኛ ነገር ካልሰራ በስተቀር والله من عمل ليرضي الناس بها ويسخط الله عز وجل አስኸጠ አላሁ ዐለይሂ ናስ አለ በመጨረሻ ላይ አላህን የሚያስቆጣ ሰውን ደግሞ እንዲወድ የሚሰራ ሰው ደግሞ አላህ መጨረሻ ላይ ሰዎቹን በሱ ላይ ነው እንትን የሚያደርገው ሱብሃንአላህ مثل هؤلاء مشايخ ملايين وحدث ولا حرج ሀብታም ደግሞ እንዲወድ የሚያደርገው ዳዕዋ ስለ ሀብታም ያደርጋል በሪባ ደግሞ በወለድ ደግሞ የሚሰራ ሀብታም የለም እንዴ እዚህ ዙሪያ አይናገርም قالوا يقول ابن سيرين رحمه الله من السلف يقول رضي الله عنه أن لم هو من السلف من كبار التابعين انتبه من كبار التابعين ከታቢዎቹ ክባር ነው፣ አንጋፋ ነው። ምን ይላል? ሐቅ ማለት ሐቅ ማለት ዋድህ ነው። ስታስቀራ ሰዎቹ የሚጠሉት ማለት እኮ ነው። አንተ አሁን ቁጭ ብለህ አሁን ክታብ እየቀራን ነው። ከነዛ ጀማ ጋር እንዳትሄዱ የሚባል ሐቅ ማለት እነዚህ ናቸው ይላል። የሆነ አንድ መሻይኩ ሐረር አለ አሉ ለዓለማ ሻአላ ሰለፊ ናቸው። ጀማ ጠይቆ ነበሩ አሉ መሻይኮች ኢትዮጵያ ውስጥ ያሉ ብዙ ናቸው። ህዝቡ እነሱን የሚጠላ መሻይኮች የእነሱን አልቃ የማይመጣው ትክክለኛ ሰው ማለት እሱ ነው። እሱን ያዛሉ። ህዝቡ ደግሞ እሱን የሚወደው ከሱ ጋር ደግሞ ሁሉም ቦታ ደግሞ ከሱ ጋር የሚሄዱ ጥሩ ሰው አይደለም፣ ሰውየው ከአላህ ጋር ጥሩ አይደለም፣ እሱን እንዳትከታተል ይላሉ። አሁን ሀጅ አህመድ ይባል ይሁን ማድሪያ ላኪን ነስአሉላህ ለሁ ጡለል ዑምር ማሻአላህ አሉ በየቦታው ሁድር ኪታብ ያ አኺ ደዒል ከባኢት መጥፎ ነገሩን ተው፣ ቆሻሻው ነገር ጣል። ሱብሃንአላህ ኢላ መታ ኢላ መታ። በቅርብ ጊዜ እዚህ ከተማ ቦታውን አልጠቅስም መቼም እሳቸው ያውቃሉ መሰለኝ። እዚህ ቂለ የሆነ ሙንከር መስጊድ ተደረገው። መሻይኮቹ ይሄን አልተናገሩም። ተከለምና ለምን ይናገራል? ለምን ይናገራል? ዝም አይልም እንደኛው እኛ አውቀን ዝም አላልንም እንዴ በልሽ يا اخي المهم نسال الله السلامه كنس يا اخي هؤلاء والله ايوه الفساق فاسقين احسن منهم احسن منهم ياي ፋሲቆቹ ከነሱ ይሻላል ከማ ከሙብተዲ አባል قال امام المناوي رحمه الله من علماء السلف قال امام المناوي رحمه الله المناوي رحمه الله رحمة واسعا من علماء السلف قال أيوة والمبتدئة أشر من الفاسق والفاسق أحسن منه ይላል ምን ትላለህ አህሉል መሳሌ መስላሃ ብቻ ከሆነ አይ ቶቶ እንዳነካው ከመንግስት ጋር ነው የሚያጋጨን ከህዝብ ጋር እንጋጫለን ቶ እንዳት ዝም ዝም በላለሁ ያኪ ወላሂ ሰላም ነን እስካሁን የፈለገ ሳወራ ሰላም ነኝ እየተጓዘን ሰግደን ወደ ቤት እየሄደን ነው አልহামዱሊላህ طيب الله يهديك يوم ترى المؤمنين والمؤمنات የቂያማ ቀን ማለት እኮ ነው يوم ترى المؤمنين ظرف ነው የቂያማ ቀን ሙእሚኖቹን የምት ሙእሚንና ሙእሚናን ሚእመን ሹፍ ሙእሚን ሙእሚንና ሙእሚናን የምታይበት ቀን ነው ሙእሚንና ሙእሚናን እሺ يسعى نورهم بين ፊት ለፊታቸው ደግሞ ብርሃናቸው ይጓዛል ደግሞ በፊት ለፊታቸውና በቀኛቸው ይጓዛል ቡሽራኩሙል የውማ بشراكم اليوم ደስ ይበላችሁ ደስ ይበላችሁ ደግሞ ደስ ይበላችሁ ይባላሉ። ለእናንተ ያለላቸው ደግሞ ጀነት ደግሞ ጓሮ ተጅሪ እዛ ውስጥ ደግሞ የምትጓዝ ብዙ ወንዞች ማለት እኮ ነው። ኻልዲነ ፊሃ እዛ ዘላለም ይቆያሉ ማለት እኮ ነው። ኢላ ማሻ ረቡከ የምለው እስቲ የላ እሺ፣ ዛሊከ ይህንን ደግሞ ዛሊከ የትኛ ነው የሻራው? ምኑን እያመላከተ ነው? ዛሊከ ኑር በለው ያኛ ብርሃንና ያኛ ደስታው ሁወል ፈውዙል ዐዚም ጥሩ ስኬታማ ጥሩም መልካም ነገር ነው። አላህ ነው የሰጠላቸው። ጠይብ አንደን ዑለማዎቹ ሱረት ሁድን ሱን ኢላ ማሻ ረቡከ የሚል የለም እንዴ እ ኻሊዲነ ፊሃ ኢላ ማሻ ረቡከ የለም እንዴ ሰማይና አላህ እስከፈለገ ድረስ ነው። ከዛ በኋላ ተፈነያን የሚሉ ዑለማዎች አሉ። ትጠፋለች ጀሀነምና ጃነትን ትጠፋለች የሚሉ አሉ ዑለማዎች ወቀድ ከፈሩ ሼክ ልእስላም ተይሚያ በዚህ ላይ እኛ ግን ታቤተታን ይላል እንላለን። ነይ وهذا عكس شيخ شيخ صالح فوزانم عكس شيخ አይዋ ሼክ ልእስላም ተይሚያ ነው። እሳቸው ግን ምን ይላሉ? ጀሀነምና ጃነትም ደግሞ ሙኸለደን ከሆኑ በኋላ ከዛ ዘመናት በኋላ ትጠፋለች ከሚሉ አንዱ ነው። ማን ነው? ሼክ ማን ነው? شيخ الإسلام تيمية لكن جماهير العلماء ثابتة تقرأ لتنزانه واضح نو القول الراجح نو ተመልሷል ይባላል ሼክ ልሰም ተይሚያ ከዚህ ቀውል ተመልሷል ይባላል ሐቂቀተና ማ ረአይቱ አላ ኩልን ثابت ተንበለው ኢላ ማ ሻአ ምለው እዚህ ጋር ኢላ ምለው በቀር ምለው አይሰራም ይይ ተፍሲሮቹን ተመልከቱ እዛ አይሰራም እሺ ثابت አላህ እስከይዋ ዘላለም ናት። ጀሃነም ውስጥ የገባው ደግሞ ይሰቃያል፣ ይቀጣል። አይዋ ጀነት ውስጥ የገባውን ደግሞ ደግሞ መልካም ነገር ያገኛል፣ ይደሰታል። ኢላ አክር ከላስ ወለይሰት አነሁማ ተፈናያኒ ይጠፋሉ እንደሚባለው አይደለም። አዛ ሁወ መዝሀብ ጀማሂር ዑለማ ምኑን ያዘው? ችኛን አን ይዘው ነው ችኛን አ ይዘው ይጠፋሉ ይላል። ወላሁ አለም የላ እሺ المنافقون يعطون نورا أي منافقو تشدمو الذين يظهرون الإسلام ويختمون الكفر اسم النان دمو يمجلسو كفر دمو بهدا تشوز تمربكو ما تكونو مسلمو تشوز اندرو اندو زم بلو بلو بلو قال لما قطو اللي ملال مسلمو تشو اسو من بضمير الغايب ابناء قرال عشر كونو በል የሱ ቅጣት ከኩፋሮቹ የበለጠ ነው። ታውቃላችሁ፣ የሙናፊቁ ቅጣት ያኛ ካፍሩ አላወቀም፣ በኩፍርና ላይ ያመነው እሱ አይዋ እሱ የሚቀጣው አንድ ኩፍር ብቻ ለኩፍሩ ነው እንጂ ሌላ ነገር አይደለም። ወይም መልካም ነገር ሊሰራ ይችላል። ላኪን ሙናፊቁ ለልኩፍር ለኒፋቅና ለሁሉም ነገር ነው የሚቀጣው። ያደም ቢላ ያላ እሺ ይውጡነኑ ብርሃን ይሰጣቸዋል። ፊል አወል በመጀመሪያ ጊዜ لأنهم دخلوا في الإسلام أيوه መጀመሪያ ጊዜ እስልምና ውስጥ ስለገቡ نور ይሰጣቸዋል ብርሃን። وأظهروا الإسلام እስልምናን ደግሞ ስለሚያሳዩ ማለት እኮ ነው። እኛ እንደዚህ ነን። ባለባበሱ ባካሄዱ ሙስሊም ይመስላሉ። ውስጣቸው ግን ሱብሃንአላህ አብዱላህ ኡበይ ኢብኑ ሰሉል ملايين እኮ ነው በአሁኑ ሰዓት ملايين እና مليار በለው አንተ <laughs> مليار ካልከው ምን ችግር አለው? እም አቡ ጀህልም እንደዛ እኮ ነው መላይን ነው። አህመድ ብን ዱአድ አህመድ ብን ዱአድ ታሪኩን አታውቁም? የምታውቁ እስቲ እጃችሁን አውጡ። እ ኢማም አህመድን አይዋ ያሰቃይ እንዲሰቃይ ያደረገው ነው። አይዋ ኩፍርም እንደሱ አልከራቢሲ መላይን ነው መላይን እነዚህ እም طيب ليس تطبق أتواصوا به بل هم قوم طاغون لا ያለም እንዴ ኦማድና የሙሐመዶቹ የሙሐመድ ኡማዎቹ እንዴት ሆነ ተገናኙ? ተናዟል። አንዳቸው ለአንዳቸው ወስያ አድርጓል። ሌላ አላህ ናም ጠሪቀል ኩፍር አንድ ስለሆነ እኮ ነው። ጠሪቀል ኩፍር አንድ ነው። ጠይብ እሺ፣ የለም በሙናዘራ ላይ ተመልሷል። ግልጽ አልሰማሁም። አህመድ አቡ ዳውድ ይባላል ይባላል። ናም ላ አሸነፈው እንጂ ኢማም አህመድ እሱን አሸነፈው እንጂ አልተመለሰም። እስካሁን ክታቦች ዑለማዎች የሚሉ አልተመለሰም። ተውበት ያደረገው ያህያ ብን መዒን ነው። ሙሐዲስ ከኢማም አህመድ ብን ሐንበል ጋር ነበረ። እሱ ደግሞ ቁርአን መክሉቅ ብሎ ነበረ ፈርቶ ዱላውን ፈርቶ አይ ያህያ ብን መዒን የኢማም አህመድ ዘሚል ጓደኛ ነው። ቂለ ለሁ ግርፍን ፈርቶ እኮ ነው እሱ ነው እንጂ አህመድ ዱዓል አልተመለሰም። ለአላ እኔም እንደሚያውቁ እንደዛ ነው። ለአላ ምምክን ሌላ እንትና ካለ አላውቅም። ተመልሷል አሉ ማድሪ መሪ ያኛው ነው ማሙን ነው አይ ዋሂድ الوا- المعت- المعتصم بالله الواثق بالله المأمون بالله እነዚህ ናቸው አይደለም ተወክል اي متوكل بالله امم لعل ለስረጅ لعل መሪው ነው እንጂ እሱ ኡስታዝ። አልተመለሰም አልተመለሱም እዚህ ጋር ኻሊዲነ ፊሃ አበዳ የሚለውና ማለት ነው ايوه የአላህ ሱብሓነሁ ወተዓላ ሁወ አልአወል ወልአኺር የሚለው امم ከአላህ ጋር አንድ ነው እንደዛው አላህ ወልአወሉ ከተባለው ይሄ ከአላህ ጋር ይሄዳል ለማለት ነው። ሱአል ሙዕተዝላ ነው ጠየከኝ። የሙዕተዝላ ጥያቄ እሺ፣ ትክክል ነው። ተው ለዛሬ ትክክለኛ የሙዕተዝላ ጥያቄ ነው ጠየከኝ። ወልአወል ነው አለም ወልአወል አኺሩ የሚለው ጋር እንዴት ነው? አዎ መጨረሻ አላህ መጨረሻም የሚቀርም እሱ ነው። መጀመሪያም እሱ ነው። إذن بزن جهنم تفنياني ما درك أي شالم وي هذا كل على حال بلو آمنا بأن الله هو الأول والآخر وآمنا بأن النار بأن من دخل فيها خالدين آمنا النصوص كما جاءت عندما تشو الناس علفالن ياي النصوص عندما تشو الناس علفالن لمن لالن هو الأول والآخر مرو مجمرا مسونا مجرشان سونا نعم آمنا به واضح نو طيب جهنم ايه مثلها من دنو خالد مثلو آمنا به سئل أحد المشايخ في المملكة إهن استياغون ملسوت مرما سلفنا اتشو عبد الله السعدي تطيقون نبرو إذا رأي أمس أمت ما تكونو وأنا حضرت كنت بزان سعد نبركم كلها كما جاءت طيب هون لطيق هون تياغي بتياغي ينزل ربنا حديث أبا هريرة متفق عليه أي البخاري ነው ينزل ربنا كل ليلة إلى سماء الدنيا إيه እዚህ ላይ ደግሞ ሐረከቱን ወንትቃን ይላል ይሄ ሸርቃዊ ይሄንን ያበጀው ሰውየው ይሄንን ይሄንን ሸርቃዊ ፈቱል ሙብዲም ይላል አላህ አይወርድም ለሱ አይገባም የሚወርደው ረህመት ነው የአላህ ህዝነት ነው እንጂ ለአላህ ሐረከና ኢንትቃላ ሙሃል ነው ይላል ፈቱል ሙብዲ እዚህ ጋር አለው ሙሃል ነው ይላል ይላል አርሽ ማን የጠበቀ ነው እስቲ በዛን ሰዓት ይላል አንተ በዚህ ምን ትላለህ بل بشريعته فقط تناقر طيب آمنا نزولا يليق به يوزي لك የንዝሉ ረቡና ምሎ አመና ቢሂ ኑዙለን የሊቁ ቢሂ ለአላህ የሚገባው ለአላህ ልቅና ያለው ማኤ ማምረዱ ይገባል። ናም ይወርዳል። አርሽም ደግሞ ለእሷ የምትሆነው ባቡ እዚህ መሻክል ያለው ባበል አስማ ላይ እንደዚህ ሲፋት ስለ አቂዳው ይሄንን ማዝጋት ነው፣ በር ማዝጋቱ ነው። ወዴት ይወስዳል ደግሞ? አይዋ ካሊዲን ካልነው ከአላህ ጋር ሊቆዩ ነው ለማለት ፈልገው አይደለም። አለይሰ ከዳልክ እንደዛ ይላሉ። ላ ኩሉ አመና በሩን ዝጋ አግልቅ الباب አጋጣሚ የሆነ ጥያቄ ላይ እንዲሁ ተመልሶ እንትን ስላሉ ነው ይህ የሆነ ብዙ ጊዜ ይቆያሉ ማለት ድምፅን ነው ከፍ አድርግና ተናገር እየጸ ብዙ ጊዜ ይቆያሉ ማለት ነው እንጂ ዘላለማዊ አይደለም ለአመና ካሊዲን እዛ ውስጥ ደግሞ ሙዋሂድ ከሆኑ ደግሞ አይዋ አይቆዩ ሙዋሂድ ከሆኑ አይቆዩም አማ ሌሎቹ ኢላ አን የሻ አላሁ በለው እነሱ መስረጃ እንደመጣው እነዛ ማውሰድ ነው ኢላ አን የሻ አላሁ አዘ ወጀል አላህ እስከሚፈልግ ድረስ ናም هو الآخر والظاهر نعم آخر نعم لا الله የሚገባው نعم لا الله إيه وهذا ما يليق بالله عز وجل وهذا ما يليق بالمخلوقين እም ሹፍ ይሄም ደግሞ ከዛ ጋር ይመሳሰላል ኢዛ ነዘለ ኢዛ ነዘለ ኑዙል ካለው አላህ አርሽ ማን ይጠብቃል? ባዶ ናት። እንደዚህ ለማለት ፈለጉ ነው። ኢያዘን ቢላህ باب الأسماء والصفات باب العقيدة إغلاق ያስፈልጋሉ إلا بنص ማስረጃ ካለው በስተቀር አላህ آخر ከሆነ የመጨረሻ ከሆነ ጀሃነምም ደግሞ ዘላለም የምትቆይ ከሆነ ከአላህ ጋር አንድ ሆነች። اشتراك ተፈጥሯል። ተሳትፎ የሚባል አንድ ላይ ናቸው። እዛን ለማት ተፈለገው ነው። عياذا بالله በሩ መዝጋት ነው። ايه والاول والاخر تعليم سنتي امم ربي بولتها فعلى سجل ورد آه، ما ضعف دنياكم أمام عبسوك وانت من جنود ما تأتي تبولتها فورد جزاك سؤال سنقاتك ما سقاتي بخ وعليكم السلام ورحمة الله وبركاته وني مرتنو بودا كافو نعم ኢላ ኢለ ናራ ወልጀና ኢለ ናራ ወልጀና እዛው ላይ ኢለ ናራ እስቴትና ነው እዛ ላይ ኢለና ሁሉም ነገር ደግሞ የሚቀረው ከአላህ በቀር የለም ሁሉም ነገር ኢለ ናራ ወልጀና ፈኢነሁማ ላ ተፈነያኒ እነሱ ደግሞ ውድቅ አይደረጉም አሉ ናም ኢለ ናራ ወልጀና በለው ከአላህ ጋር የሚቀራው ምንም ማንም የለም ኢለ ናራ ወልጀና ይላል ሀዲስ እዛ ላይ አለው በኩመሰን ይላል ኢለ ናራ ናም ከአላህ ከሁሉም ነገር ላይ መጨረሻ የሚቀር አላህ ነው አይደለም እንዴ ኢለ ናራ ወልጀና ፈለሁማ መክሉቀታን ለነሱ የሚገባ አለው ለአላህም የሚገባ ልቅና አለው አንድ ላይ እሽትራክ የሚባል የለም هذا سؤال تروجه المعتزلة ومن شابههم ይህ ሱአሉ ጥያቄው የሙዕተዝለና የሙዕተዝላን የሚመሳሰሉ ሰዎች ናቸው እም ለእናንተ አይደለም ጥሩ ነው ጥያቄው። በመጅማዕ ላይ ባይጠየቅ ይመረጣል። እንደዚህ አይነት ጥያቄው በደርስ ላይ ባይጠየቅ ይመረጣል። ሐላል በር ስለሚከፍት ማለት እኮ ነው። መጨረሻ የሚቀረው አላህ ነው። አክሩ ናም ጠይብ ከአላህ ጋር እሽትራክ አልሆነም እንዴ? ተሳትፎ አልሆነም እንዴ? ለካ እነሱ ዘላምና ዘላምናቸው ላ ኢላ ማሻ ረብክ ለጃነትም የሚገባው ለአዛብ የሚገባው ለአላህም ደግሞ ልቅና ያለው አይገናኙም እንተቢሁ እዚህ ላይ وقد تكلم بزي زوريا إمام البربهائي وإمام اللالكائي رحمه الله بزي زوريا في شرح أصول اعتقاد أهل السنة جزء سوستنيا جزء لاي بوتانا لاستاوسم ሰፋ አድርጎ ተናግሯል ማለት እኮ ነው ሰፋ አድርጎ ተናግሯል እም በዑለማ በብዙ መሻይኮችም ረድ ተደርጓል በዚህ ላይ ከአላህ ጋር አንድ እናረግም ተፈናያኒ ለምን አላህ ደግሞ ወንጀልን ሸር የሰራው ደግሞ ለካ ሳይቃጠል ደግሞ እንደ ሀባ መንሱራ የሚሆነው አይዋ ይበተናሉ እንዴ አልሙሂም ወላሁ አለም እንደዛ ነው እሺ ወላሁ አለም وأظهروا الإسلام فيعاملون فيعاملون وأظهروا الإسلام إسلام النانج نمو أسايو نجي سوي فيعاملون يدرجالو بمثل ما أظهروا إسلامنا نمو انداسايو እይወ ለነሱም ጀዘፈዩ አመሉና ይመነዳሉ ወሎ እንዛ ወላ ይመነዳሉ እስልምና እንዳሳዩ ይመነዳሉ ቅያማ ቀን እስምናን ባሳዩ ቁጥር ማለት እኮ ነው ይመነዳሉ ዩጃዘውና በሎ እዛ ላይ ዩጃዘውና ሹፍ ለምንድን ነው نور ትንሽ ይሰጣቸዋል ለምን بقدر እስልምናን ደግሞ ከፍ ስላደረጉ ስላሳዩ ሆዳቸው ደግሞ ኩፍር ስላለባቸው በዛ ቁጥር ደግሞ ይመነዳሉ يعاملون እሺ يعطون نورا من باب الخداع يا يعطون نورا ይኸው ይሰጣቸዋል ደግሞ ብርሃን من باب الخداع በመታለያ በማትኮ ነው እነሱን ለማታለል ያህል እነሱን አይ በሐቂቃ አይደለም። ለምን እነሱ ደግሞ በዱንያ ላይ ደግሞ ሙስሊሞቹን ስላታለሉ ሚን ባቢል ኪዳ በመታለል በር ደግሞ ይኸው ዝም ብሎ እነሱን በማሾፍ ማተኮር ነው። እነሱ ላይ በማሾፍ እንካ ኑር ተብሎ ثم ይቀማል ከነሱ ይቀማል ማለት ኑሩ كما أنهم خادعوا بإسلامهم እስልምናን ደግሞ በዚህ በዱንያ ላይ ደግሞ እያሉ ሙስሊሞቹን እንዳታለሉ ማለት እኮ ነው እንዳታለሉ እሺ فيعطون نورا خداعا لهم ايوه لا እየተመላለሰ ነው እዚህ ላይ ሱብሃንአላህ هذا من الشريط ነው من الشريط من ከካሴት ነው አይወ ይሰጣሉ ኑር ደግሞ ኪዳን እነሱን በማታለል ማለት እኮ ነው ثم ينطفئ ኑሩ ደግሞ ካ- በእጃቸው ካዙ በኋላ ኑሯ ትጠፋለች ويبقون في ظلمات في ظلمة في ظلمة ይላል في ظلمة መካልኩም ይቻላል አይወ ጨለማ ውስጥ ይቀራሉ يوم يقول المنافقون والمنافقات للذين آمنوا انظرونا انتظرونا ጠብቁን እስቲ ይላሉ ሙናፊቅና ሙናፊቋ ጠብቁን ይላሉ እስቲ ከናንተ ብርሃን ደግሞ እንቀምሳለን እንወስዳለን እስቲ ጠብቁን ይላሉ يعني انتظروا እሺ እንተድሩና እሺ ሊአነሁም የምሹነ يعني ከልፈል ሙእሚኒን خلف المؤمنين ሙእምን ቢሆኑ ኑሮ ከሙእሚኖቹ ጋር ይጓዛሉ ከሙእሚኖቹ ደግሞ ጎን በስተጀርባ ስለሚሄዱ በስተኋላ እሺ انظرونا يعني እንተድሩና ይላሉ ነቅተቢስ نقتبس من አይወ نوركم ከእናንተ እንወስዳለን إلى رجوع እዚህ ላይ وراءكم. አቡ ፋጢማ ነቅ- እክትባስ ማለት አይዋ ማውሰ መለኮስ መለኮስ ነው ጀዛከላሁ ኸይረ መለኮስ ማለት ነው ባረከላሁ ለክ اقتباس ማለት بالعربية أخذ الشيء من الناس ከሰው የሆነ ነገር ማውሰድ ነው ማለት ነው طيب ይህ መለኮስ እሺ ምን ኑሪኩም ከእናንተ ደግሞ እንለኩሳለን እንወስዳለን እሺ إلى رجوع ቂላ ይባላል መላእኮቹ ነው ቂላ የሚባል እዚህ ላይ መላእኮቹ ነው ለነሱ የሚሉት እርጁ ወይም ሙእሚኖች ናቸው ለነሱ የሚሉት እርጁ ወራአኩም ወደ ዱንያ ተ- ተመለሱ ይባላ- ይባላሉ ወደ ዱ- አዱንያ ተመለሱ ወደ አዱንያ ሀገር ተመለሱ። ሊማዛ ሱሚያት ዱንያ ሊአነሃ ሊደናአትሃ መጥፎ ስለሆነች አው ሊአነሃ دنوها بالأرض ወደዚህ ደግሞ ስለምትቀርብ ዱንያ ተባለች ማለት እኮ ነች። እኛ ሰማ ባይበል فالتمسوا نورا ሂድና ሂዱና ደግሞ نور ፈልጉ ይባላሉ። ይደረጋል بينهم በእነሱ መካከል بسور بسور ሂጃብ ግርዶሽ ማለት ይደረጋል ሽፋን باب باطنه እንደዚህ ስላሉ ደግሞ የሆነ በር አለው። በሩ እንዲህ ሲያዩት باطنه ውስጡ ምንድነው? ፊህ ረህመቱ አይዋ። እንዲህ ደግሞ በሙእምኑም በኩል ደግሞ ይሄ በሩ እዝነት አለበት። በስተጀርባ በኩል ደግሞ በዚህ በኩል ደግሞ እሳት ነው። ረህመት ወዛሂሩሁ ወዛሂሩ ደግሞ በአንድ በኩል ጎኑ ወዛሂሩ አይደለም፣ በላዩ አይደለም፣ ጎኑ በለው። እሺ አርዱ እሺ ሚን ቀብል አዛብ ነው በጎኑ በዚህ በኩል ስታየው ደግሞ ጀሃነም ነው። ለሙእሚኖች ደግሞ እንደዚህ ሲያዩት ረህመት፣ እዝነትና አይዋ ሌላ ነገር ነው፣ ብርሃን ነው። ለኩፋሮቹ ደግሞ ጎኑ በአንድ ጀርባ በአንድ ጎኑ ለነሱ ደግሞ ምንድነው እንደ አዛብ ማት እኮ ነው። በአንድ በኩል ደግሞ ኑርና ብርሃን ነው። ኑርን ብርሃንና እዝነት ነው በአንድ በኩል ለሙእሚኖች። በነሱ በሙናፊቆቹ ደግሞ አዛብ ይደረጋል። عندي هي يعني شوف ليس هكذا باندك بكل باب ودمو بمو مؤمنوش انا كفاروش ما هكلا يلو واضنو برو باند بكل مؤمنوش دمو برهان انا ازنتنو لكفاروش باند بكل من دنو يا اخوان عذاب نو وظاهره عرضه بلو الزلاي ايش والله على ينادونهم ينادونهم ጠይብ ፈضሪበ በይነሁም በማዕከላቸው ይደረጋል ቢሱሪን ሽፋን ለሁ ባቡን ለዚህ ደግሞ ለዱ ሽፋን ደግሞ አይዋ ምን አለው ባብ አለው ይሄ ሽፋን ይሄ ሽፋን በማዕከላቸው የሚደረግ ባጥኑሁ ፊህ ረህመ በለው ስሩ እንዲህ ሲመለከቱ ይሄ በዚህ ሽፋኑ ላይ ሲመለከቱ ረህመትና አይዋ ብርሃን አለው ግልጽ ነው እንዴ ለሙእሚኖች ደግሞ ይታያል፣ ያበራላቸዋል ማለት እኮ ነው። ጎኑ ግን በአንድ በኩል በስተጀርባው አይዋ የአላህ አዛብ አለ፣ ቅጣት ለሙናፊቆቹ ማለት ነው። ግልጽ ነው ያኸዋን ኸዋን፣ ነው ዋድህ ነው። ላ አማርኛ እዚህ ላይ አልጠፈብኝም። አይ ዋድህ ነው እንደ በር ማለት እኮ ነው። ለሙእሚኖቹ ደግሞ ይሄ በሩ ይሄ ሽፋኑ በሙሽሪክ በሙናፊቅና ሙእሚኖች መካከል የተደረገው ይሄ ሽፋኑ ይሄ ግርዶች ማለት እኮ ነው ይሄ መጋረጃው በአንድ በኩል ደግሞ ባጥኑ ሲሩ ምን አለበት እዝነትና ብርሃን አለው ለሙእሚኖች ማለት እኮ ነው በስተ በአንድ ጎኑ ግን የአላህ ቅጣት ይታይበታል ማለት እኮ ነው ለሙናፊቆቹ እየታየ ነው واضح يا اخوان طيب لا طيب يلا والله اعلم ينادونهم علم نكن እንደው ከእናንተ ጋር አልነበርም ይላሉ እነዚህ ለምን ይሄ ሽፋኑ ጀሃነም ሲያሳያቸው በሙእሚኖች ላይ ይጮሃሉ ከእናንተ ጋር አልነበርንም እንጂ ይይ በአዱንያ ላይ ደግሞ ከእናንተ ጋር ስንሰግድ ዘካ ስናወጣ ብዙ ክንወና ጥሩ ነገር ደግሞ ስንሰራ አልነበርንም ወይ قالوا بلى ولا يعني في الدنيا ايش ينادون ما لم نكن معكم قالوا بلى نعم تككلنا ولكنكم ፈተንቱም አንፉሰኩም ነፍስዮች ነፍሶቻችሁን አጠፋችሁ፣ ፈተናችሁ በማይሆን ነገር ሙንከር በማስራታችሁ እስልምናም በማሳታችሁ ዝም ብላ እሺ። ወተረበስቱም ወተረበስቱም በረው በሙኑ በሙኖች ጊዜ አልጠበቃችሁም እንዴ? ሙእሚኖች መቼ ነው የሚሸነፉ ብላችሁ አልጠበቃችሁም እንዴ? ወርተብቱም ሸክ አላረጋችሁም ጥርጣሬ አይዋ ሹፍ አዱንያ ውስጥ እያላችሁ ካላደረጋችሁም ናም አሉ ኩሱር ሰሚቱ ቀሪበን በቅርብ ጊዜ ምንድን ነው የሰማው እኛን እያጠፉ ያሉ ሙስሊም ነው ሰውየው። እኛን እያጠፉ እነዚህ ሙስሊሞች ናቸው። አፋቸው አፋቸው ደግሞ ቢይዙ ምንድን ነው ያኔ ዛሬ አመት ምናምን ሁለት አመት ነው እዚህ በትልቁ መስጊድ በጁምዓ ቀን በፖሊስ ተከበበው ታሰረ ሰውየውም እዛ ውስጥ ወይ ሙስሊም ባ- ሙስሊም ሁኜ ባልገኝ ወላሂ አክ- አ- አክበረኒ መን አቲቁሁ ትክክለኛ ሰው ነው የነገረኝ ሙስሊም ሁኜ ባልገኝ እታሰራለሁ እንዴ ይህ ምንም አልቀራም خلاص እም ሸክ አለ ወተረበስቱም ደግሞ ሙስሊሞቹ ይሸነፋሉ ብላችሁ ፈተንቱም አንፉሰኩም ነፍስየ ነፍስያችሁን ደግሞ አሰቃያችሁ በማይሆን ወተረበሱ ሙስሊሞቹ ይሸነፋሉ ብላችሁ የጠበቃችሁ ወርተብቱም ሸክን አደረጋችሁ ያደረጋችሁ ጥርጣሬ ያሳደራችሁ በራሳችሁ ላይ እሺ ወገረቱኩም አማንዩ እያ ምኞት ደግሞ እናንተን አጠፈች እናንተን አሟኘች ምኞት አይ ምንም ችግር የለም አላህ ደግሞ ይታረቅልናል ብላችሁ ነው ደግሞ ያሰባችሁ ሐታ ጃ አምሩላህ ሐታ ጃ አልመውቱ አለይኩም ሐታ ጃ አልመውቱ በለው ሞት እስከሚመጣባችሁ ድረስ ወገረኩም ቢላሂ አልገሩር ወገረኩም እናንተን አሟኘ ቢላሂ አላህ አላህ ዝም በማለቱ እናንተ ደግሞ አማኘ የአላህ ዝምታ እናንተን አማኘ የአላህ ችል ምንድን ነው መዘናጋቱ እናንተን አሟኘ አው አነ ሸይጣን ወገረኩም ሸይጣን እናንተን አማኘ? ለምን በአላህ ማዕሲያ እንድትሰሩ ደግሞ ሸይጣን በእናንተ እንድትሞኙ አደረጋቸው አደረጋቸው አሉ። ዋድ ነው የኢኽዋን እዚህ ላይ አልገባችሁም፣ እዚህ ላይ አልገባችሁም። ወገረኩም ቢላሂ በአላህ አይዋ አላህ አይዋ ዝም በማ የአላህ ዝምታ እናንተን አሟኘ። በጊዜ ልክ ሙንከር ስትሰሩ አላህ እናንተን አልያዘም። የአላህ ዝምታው እናንተን አሟኘ። هذا هو التفسير الأول ما تكونوا وغركم الشيطان شيطان እናንተን አሟኘ ما تكونوا የአላህን ዝምታ እያየ ሸይጣን እናንተን አጠፋው واضح يا اخوان هكذا انظر تفسير ابن كثير والاضواء البيان እነዚህን ተመልክ እነዚህ ይላሉ እሺ فاليوم لا يؤخذ منكم لا يؤخذ منكم ከእናንተ ዛሬ ምንም አንድ አይወሰድም አንቀበልም ፊድየቱ ወላ ፍድየቱን ሚነል ካሳ ለዚነ- የሚባል ደግሞ ም- ምንድን ነው ይሄ እ ላ ቢዛ አይደለም እ ቤዛ ቤዛ ቤዛ ነው ቤዛ አስል አለም እንዴ አይ ፊ- ፊዳ ማለት ፊዳ ቤዛ ነው እም፣ ፊዳ እሺ ወላ ምን ከእናንተ ደግሞ ቤዛ የሚባል አለ እሺ طيب ፊዳ ላ ፊዳ ከአቢ ወሚ እ እ መስዋዕት አዎ ላላ ቀል የኩን ግን ዋናው ሙራዱ ገብቷታል አይደለ خلاص طيب المهم ሙራዱ ገባችሁ خلاص ይበቃል طيب ذهبت الأميرية إلى أهلها إيش ወላ ሚነል ለዚነ ከፈሩ إيش ቤዛ ቤዛ አስል አለም በእንግሊዝኛ አስል መስረቱ አለም ቤዝ ነው እሱ። ቤዝ ነው እሱ طيب ቤዝ በምንድን ነው በእንግሊዝኛ አለ በአማርኛ ውስጥ በአማርኛ መሰረቱ አዎ ይህስ ቤዝ ምንድን ነው ታዲያ ቤዛ ሲሆን ካሳ እንደማለኛ ነው። ካሳና እንደዛ ቅድም ብያለሁ፣ ቅድም ብያለሁ። አሳሳታችሁ። እሺ እናንተ እንትን አላችሁ። እሺ ከእናንተም ከሌሎቹን እንቀበልም። እሺ ማእዋኩም ናሩ በለው። አይዋ እናንተ መቀመጫ ደግሞ እሳት ነው። የእናንተ ደግሞ ናስር ነው፣ አጋዥ ናት። እሷ እሳት ናስር ነው። መውላኩም ማለት ናስር ናት። የእናንተ አይዋ አጋዥ ናት እሳቷ። እሺ ወቢኢሳ መጥፎ ሆነ አልመሲሩ እዛ ጀሃነም ቤት አድርጎ መቀመጥ መጥፎ ሆነ ማለት እኮ ነው እሺ ይበቃ ያለም መሁላ ኡስታዝ እ ናስርኩም ሳሂባይ ايوه ناصركم بلو كل صاحب نعم لكن هذا يهين ايش صاحباتكم ايش قل ما تقيش فالإيمان يكون نورا يوم يوم القيامة قيامة ቀን ኢማን ኑር ይሆናል يسير به صاحبه ሳሂቡ ደግሞ ወይሽ ባለቤቱ ደግሞ እሱን ይዞ ይጓዛል بينما الكفار ኩፍ والمنافقون ነገር ግን ኩፋርና ሙናፊቆቹ ፊ ዙልመቲን ظلمة ወይም ደግሞ والعياذ በጨለማ بالله ውስጥ ናቸው ወልኢያዙ ቢላህ በአላህ لا እንመካለን يدرون أين يذهبون የት እንደሚሄዱ አይታወቁም Antenna? Antenna?